እንዴት ነው? አይ መታመም ጥሩ ነው። ማለት ስራን ካልከለከለው ጥሩ ነው። ያነሁ አንዳንድ ነገሮችን እንትን ያደርጋል። ጥሩ ነው። ምን ሳይሆን ካልጎዳ እሺ طيب እ قال المؤلف رحمه الله እ والإيمان برؤيته يوم القيامة أسلمك هنا أنت أيوة جزاك الله خيرا وضع الله فيما قدمته في موازين حسناتك يوم القيامة مع من يشابهك وقدم خيراتك أولا يلا مم. خيراتك أولا وسط الله شم أولا كتب على أي شيء بل خدم يا إيه؟ قال مؤلف رحمه الله والإيمان عند أهل السنة والجماعة بل النزاع قل قال المصنف رحمه الله رحمة واسعة بل نجمر ايش قال المصنف رحمه الله والإيمان عند أهل السنة والجماعة بأن أيوه والإيمان والإيمان عند أهل السنة قال المصنف رحمه الله اللهم ذكرنا من ما نسينا علمنا ما جهلنا ولا حول ولا قوة إلا بالله العظيم إمي أبصر نقر يا ولا شمسنا قرنال يهود كهولة ساعات وإن كهولة ساعات تكل ለራሳችሁ ከሆነ ነው እንጂ እስከ ሰባት ሰዓት ያው ጀማው ፈቀዱ። ትናንት ሰምንቶ ለእናንተ ፈቀዱ እ ኢሻራ ማሻአላ የሚያብሰር ነው። አንዳንዶቹ ያው እንብሉም ከተለያዩ ከሩቅ ቦታ ነው የመጡ ጀማ አሁን እንደው ዝናብ ስለ ከተመለሰ ደግሞ ይመለሳሉ ጀማ። ነገር ግን ያው አላ ኩል አልሐምዱሊላህ ምን ባብ النصيحة ያው ለእናንተ ከሁለት እስከ ሰባት ሰዓት እንድትቀሩ ያው ጀማ ፈቅዷል እ እ አዎ፣ ከስራ ጋር ስለማይ ዛሬ ምን እንቀታለን طيب እሺ እ በልቅረሽ እኛ والإيمان እንደው بالرؤية እንዲያችን يوم እንደው القيامة ከ- አሁን ሶስት ሰዓት ምናምን ነው አለም እስከ አምስት ሰዓት ማቅራት ምን ተርፍ እንትና ምንም የለም። ሽኩር ያደረገ ሰው አለ መሰለኝ እናንተ ውስጥ። እሺ አላህን ያመሰገነ ሰው ስላለው ተጨመረለት። እሺ በል እሺ ወሊማኑ ቢሩእየቲ አይ ሩእየት ላህ አዘ ወጀል አላህን ማየት ደግሞ በእነዚህ እንደ ሰለፍ ማመን ነው። ቅያማ ቀን አላህ ይታያል በማለት እንደ አህለ ሱና ውስጥ እንደ አህለ ሱና ማመን ነው። يرون الله عز وجل الإيمان بالرؤية يوم القيامة والإيمان بالرؤية يوم القيامة والإيمان ما منه بالرؤية الله ما متاياته يوم القيامة كمان يرون الله الله يالو بأعين رؤوسهم بلو በ- በላይ በኩል ያለችዋን ቢአይኑ ሩሲ ማለት ነው በጭንቅላት ላይ ባለችው አይን ያያሉ። وليس بقلوبهم የሚል አለ። አንዳንድ ቢአይኑ ሩስ የሚለው በጭንቅላታቸው ወይም በራሳቸው ላይ ያለችዋን በዛ አይኑ የሚያዩት እንጂ وليس في قلوب የሚሉ አሉ። አላህም በአይን ማየት አይችሉም፣ በቀልባቸው በእይዋ በቀር ይላል። አንዳንድ ፍርቃዎቹ ይህ ኺላፍ አለሁም አልገባችሁም እዚህ ላይ እናንተ ነው የገባው አለዚ ቢአኡን ሩሲማ ምንድን ነው በትክክለኛ በጭንቅላታቸው ባለችው አይን አላህን ያያሉ ሌሎቹ ምን ያሉ አላህን ደግሞ ማየት አይቻልም በቀልብ ካልሆነ በስተቀር ቂያማም ቢሆን ردا عليهم واضح ነው إذن ኢማን እንደ أهل السنة وهو يحاسبهم እያያቸው ደግሞ እነሱን ይገመግማቸዋል بلا حاجب ያለ ምንም ሽፋን ያለ ምንም ساتر ማለት ያለ ምንም ግርዶሽ أيوه ወይም በመካከል ደግሞ ማንም አልነበረም ማለት ነው። ግርዶ የሚባል እሺ፣ ወይም ግርዶሽ እሺ። ወላ ቱርጅማን ያለ አንድ ደግሞ ሲማበሎ ወይም ደግሞ አስተርጋሚ ታናግራለህ። በጉራገኛ ያናግራል፣ በስልጠኛ ከፈለ ካላወቀው በአማርኛ በሁሉም ቋንቋ ለእነሁ ወለዚ ኸለቀሃ أليس كذلك بل جيم من بأي لغة لكن يكلمه يكلم الناس جميعا بلغة القرآن جلاونا جنيشيم ومن مسائل العقيدة المهمة أيشيم وعليكم السلام ورحمة الله وبركاته نين سلامنا أبو فاطمة نينو أي وشي هاي نين أنا يلا ومن مسائل ለራሴ ነው العقيدة ያመጣው ተቸግሬ المهمة العظيمة መስገጃ ለራሴ ነው ያመጣው ካዲም የለኝም እሺ እዚህም ሳመጣ እንደውም طيب እም አፍዋን ሰላም አለይኩም እንግል ቀየር ነስረዲን እኔን ነው እዚህ መስጊድ አጥር ግቢ ውስጥ ነኝ ለነሱ ስጣቸው <coughs> አዎ ቤት ድና ለሷ ስጠው እሺ እሺ አለይኩም ሰላም طيب እሺ ومن مسائل العقيدة المهمة العظيمة በጣም ሹፍ ከአቂዳ አስፈላጊ የሆነች ትኩረት የምንሰጥበት ጥያቄው ኢትባቱ إثبات መረጋገጥ ነው። المؤمنين አይዋ ሙእሚኖቹ ደግሞ ያያሉ ጌታቸውን አላህቸውን ያያሉ ጌታቸውን ያያሉ ቂያማ ቀን ያንን በግልጽ ቢአብሳሪም በአይናቸው እንደውም ይኸው ጨረቃን እንደሚመለከቱ ደግሞ 15ኛ አራተኛ ቀን 13ኛ ቀን ሲደርስ ደግሞ ሁሉም ሰው ወጥቶ እንደሚያየው አይዋ ጌታቸውን ያያሉ ይሄ ምንድነው ላ ተዳሙነ ፊ ሩእየቲሂ ليلاب حديث أبا هريرة متفق عليه أيوة الله ستم ملكة ستاو لا مو أتك أنا نقوم زربا للنير ملكة أتبا بالهم واضح نونجي أيوة طيب وإنهم لمحجوبون كفار وشوغن منافق وشوغن الله كمايات أيوة تقار دباتشو ألل كفار وشو الله ما يكون مؤمن لك الله يعلم ما تكون ردا الذين يقولون በአይን ማየት አንችልም በልቦቻችን ካልሆነ የሚሉ ሰዎች ላይ ረድ ነው። ጀማ ምን ሆነ? ዳዋ አለው شك አላችሁ። ለምን ነው የመጣችሁት? እነዛ ከሆነ شك አላችሁ طيب ትላንት ምን ነው አልሙህዲን ከትላንት እኔ ትላንት ማታ ነው የመጣው። አይ መኪና ውስጥ ነበርኩ። ከዛ ወዲህ አርፍጄ አርፍጄ ነው የመጣው። ሲያየው ወደ 15 ሰው ደውሏል ካንተ ጋር ስልኩ ሳይለንት ላይ ነበረ። ለሙህዲን ነገር አላና ስልክን አላነሳ ምናምን አላና አላነሳም ብለኝ ነው ነገርከው። እሱ ደውሎልኝ ኡስታዝ ከከኝ ደውልልኝ አለኝ። መልሼ ደውዬለት ኡስታዝ ስልካቸውን አላነሱም፣ ስለዚህ አልሄድኩም አልኩት። ትላንት ትላንትማ ስልክ አልደወልኩም። ትላንት ደውል ትላንት ትላንት ስልክን ስላነሳው አይደለም ትላንት ስልክን ስላነሳው እንደዛ ማለት አልነበረ። ሹፍ ትላንት ስልኩን አላነሳለትም ዛሬ አልደወልኩለትም ብትል ጥሩ ነበረ። ትላንት አይደለም ያልኩልህ፣ ትላንት ጁማ ነው አይደለም? በዛው ሰዓት ነው እኮ እሱ ለካ ትላንት ነበረ ቀርቶ። አይ ሐዋሳ እኮ ነው ስደውልለት ሐዋሳ ነው ያለ አለ። ትላንት ሐዋሳ ይጀምጣው አለ ደውዬለት ስልኩን አላነሳ አልደወልልኝም አልኩት። የደወልኩት ጁምአ ጁምአ ነው። አይ እሱ ነው ተነማ ከሙድንም ነው ደግሞ ጁምአ ነው እንጂ ትላንት አይደለም። በሱ ጉዳይ አይ ትላንት ሐዋሳ ሄዶ አላለ ደም ሐዋሳ ላይ ደን ቆላ አይ ትላንትማ ስልኬ አለ እንደው እንድትቀራው ጥራው ሳትቀራ በፊት እንትናን ጥቀማን ነው ሙስጣፋን ጥራ ብዬ ነበርኩ። ሐዋሳን ደውልልኝ ነበር። ሐዋሳ ነው ሄደ ዳይሬ የደወልኩለት እሱ ደግሞ ለፕሮግራም አለ ሐዋሳ ልሄዱ ልጆች ካሉ ንገራቸው አልኩትና ሶስት ልጆች ምናምን ሄደው ነበር ወደዛ። طيب እሺ ያላኩል እንድትቀራ እኮ ነው እዚህ ስላለን ለዛ ነው እንጂ طيب እ وكما يرون الشمس سهوا ወከማ ሸረውን እንዲመለከቱ ማጫየሽ ፀሐዩን እንዲመለከቱ ሳዋን ጥርት ያለችው አነስታውን ላ عليها سحاب በለው እዛ ላይ ليس دونها سحاب ولا لا عليها سحاب دونها የምለው لا عليها سحاب በዝ- በሷ ላይ ምንም ዳመና የለበትም እም طيب جماعة تبليغ አስር ቀረተኝ እ አስቡ አቀለተኝ ተብሊጎቹ እዚህ ፍየል አርዷል አይ እያቸቶች በሉ እንዴ أعوذ بالله من الشيطان ها أخذتي بالشي ما عندنا انتنا ያለ ወከማ የረውነ ሸምሰ ሰሕወን ለይሰ ጥርት ያለቿማ ሸምስ ፀሐይዋን ደግሞ እንዲመለከቱ ማለት እኮ ነው ጥርት ነቿን አሁን ያው ጥርት ያለ ናት ليس عليها በሷ ላይ ዱነሃ የምለው ላ አለይሃ በለው በእሷ ላይ የለም ሰሓቡ ምንም ዳመና እስቲ ወደዛ ስተውጣና እስቲው ያ ዳመና አለባት እንዴ እ የምናገር ሰው የለም እንዴ እሺ ዳመና አለባት እሺ እሺ ይሄኔ እሺ በትክክለኛ ሀዲስ ላይ እንደመጣው ወአለይኩም ሰላም አህመድ እኔ ነው ሰላም ነው እሺ አለቲ ተዋተረት ብዙ የሆነች ማለት ነው። በርከት ያለችው አሐዲስ ሙተዋትር ባለፈው ተናግረናል። ሙተዋትር ማለት ቁጥራቸው ያልታወቀው ከአስሓቡ በድሪን ይላሉ። አንዳንድ ዑለማዎቹ ደግሞ ሙተዋትር ማለት ቁጥሩ ደግሞ አንገድብም 313 ይላሉ። እንደ በድር ዘመቻ አንዳንዶቹ ደግሞ የሙሳ ደግሞ ከሙሳ ጋር ደግሞ አላህን ለማያት ወይም ደግሞ ለቀጠሮ ደግሞ የሄዱት ቁጥራቸው ስንት ነበረ? አርበዒነ አይዋ አርበዒን ነበሩ። ጠይብ ወይም ደግሞ አስራ ሁለት ሰው ይላሉ ደግሞ ሙታዋትር ማለት አይዋ ከመዲና የመጡ አይዋ ምንድነው የውመል ሁነይን አስራ ሁለት ሰዎች ናቸው ከነቢዩ ሰለላሁ ዐለይሂ ጋር የቀሩት ሁሉም ሰው ሸሽተው። ነገር ግን ሙታዋትር ተብሎ የሚጠራ ሐዲስ ቁጥሩ የማይታወቅ በሉ አላኩል ቁጥሩ የማይታወቅ ሙተታቢ ማለት አንዱ ማወርታል ሌላ ማወርታል ማለት እኮ ነው። ከሀዲት ዑመር ብን ኸጣብ ሙፍረድ ነው። ኢነመል አዕማሉ ቢንያት ያወራው አንድ ሰው ነው። ከሱ ቀጥሎ ደግሞ ብዙ ሰሃባ ወደ ሰባ ሰሃባዎች ናቸው ያወሩት ማለት እኮ ነው። ሙተዋትር ማለት የሱ ተቃራኒ ምንድነው? ምንድነው የሱ ተቃራኒ አሃድ። አንድ ሰው ያወራውን ደዒብ ልትል ትችላለ፣ ደዒብ ልትል ትችላለ። እ በይ في إثبات المؤمنين رؤية ربهم አይዋ ሙእሚኖቹ ደግሞ አላህ አይዋ ማረጋገጣቸው ማለት እኮ ነው አላህ እንደሚያዩ وقد ساق الإمام ابن القيم في رحمه الله في حاد الأرواح إلى بلاد الأفراح በሚል ክታብ ውስጥ ሱፊነት ባለበት ጊዜ ነው ይሄንን ክታብ ያዘጋጀው ወይም ያበጀው ይይ ابن خطيم ابن ابن القيم رحمه الله فكان صوفيا بحتا قبل أن يكون لشيخ الإسلام تيمية تلميذا لشيخ الإسلام تيمية تماري ሳይሆን በፊት ሱፊያ ነበረው ይህን የማያውቁ ሰው አለ እንዴ ፈካነ ለሁ መርሐለታኒ መርሐላ ቀብላ ሼክ ልእስላም ተይሚያ ወደ ሼክ እስላም ተይሚያ ሳይመጣ ፊት ሱፊያ ነበረው በዛን ሰዓት ይሄ ኪታብን ያዘጋጀው ይ በዛን ሰዓትም ደግሞ በቀብር ላይ ማቅራት ይቻላል የሚለው በዛን ሰዓት ነው። ይሄ አንዳንድ ሙብተዲያዎቹን ስትመለከት እናንተ ደግሞ ኢብኑ ልቀይምና ሼክ ልስላም ተይማ ትወድሳ ታወድሳላችሁ፣ ነገር ግን ቀብር ዘንድ ቁርአን ማቅራት ይቻላል ያሉ ይሄ ምን ትላለህ አንተ? ቁል በዛን ሰዓት ልብን ልቀይም ረሂመሁላሁ መርሐለታኒ መርሐላ ማ ቀብለ ሼክ ልስላም ተይሚያ ወመርሐላ ባዕደሁ በልና ይለፈው ወደ ሼክ ልሳም ተይሚያ ሳይመጣ በፊት በዛን ጊዜ ሙጂዝ ሙጂዝ ይላል ይበቃል ይላል ቀበር ቁርአን ለሰው ማቅራት ይቻላል ይላል ዋድህ ነው ከዛ በኋላ ለሼክ ልሳም ተይሚያ ተማሪ ከሆነ በኋላው ተራጃዓ ይህ ይህ ኪታቡ ዋድህ ነው ይህ ኪታቡ አሰዋኢቅ ልሙርሰላ የሚባል ሌላ ኪታብም አለው አይዋ እነዚህ ይሄ እሱ ደግሞ አይዋ አለልጃህሚየቲ ወልሙዓጢላ ይህ የሚለው ኪታብ ባዕዳ አይዋ ትልሚዚሂ ለሼክ ልእስላም ተይሚያ ተማሪ ከሆነ በኋላ ነው ይሄ መዳሪሽ ሳሊኪም በዚህ ነው ቀብለ እንትና እኮ ነው ሼክ ልእስላም ተይሚያ ወደዛ ሳይመጣ ነው حاد الأرواح إلى بلاد الأفراح የኪታብ ስም ነው አንዳንድ ታሊቅ አለበት ስለዚህ ኢብኑ القيم ሱፊያ በአንድ ጊዜ መርሐላው ሱፊያ ነው በአንድ ጊዜ ليس بصوفية سلفي واضح ነው እ እ እ ما يت ረጋዓን ايوه نعم تاب تاب لا لا رجع ዳብዙ ጽፎ ነበር እ ጻው ጽፎ ነበር አንድ አራት ክታቦችን እናውቃለን ከሰሊክን ይሄኛው ናም ይሄንን ሀድ الارواح ሌላ ደግሞ እንትን አለች والفوائد لدخول العوائد የሚል ባል ክታብም አለው ወደ አራት ክታቦችን አውቃለሁ ሌሎችም አሉ እዛ ውስጥ ቀይቷል ነይሽም الاحاديث الوارده في هذا بل الأحاديث الواردة في الحادث በዚህ ላይ ደግሞ አህዲሶቹን ደግሞ አዛኢ ዋምቶታል ኢብኑ القيم በዚህ ኪታብ ውስጥ አልዋሪደት ይመጡ في هذا في الرؤيا በለው አላህም ማየት ይቻላል ቅያማ ቀን የሚለው ابن القيم እዛ ውስጥ አስፍሮታል ማለት እኮ ነው በይሄ ኪታብ حاد الأرواح إلى بلاد الأفراح ሱፊዮች ያንን ዑለማዎቹ ደግሞ ሱፊየት الكتاب والسنة ይላሉ የሱ ሱፊነት የኪታብና ሱና ነው እንዱ በዛ ሰዓትም ይላሉ እኔ ግን የምለው ትክክለኛ ሱፊያ ነው ነገር ግን ልብሱን አወልቆ ምናምን ራቁት የሚል አለ እም እንደ ኢማም አልገዛሊ ሁጀተ አላህ الاسلام فكان ልብሱን አወልቆ ከህፃናቶች ጋር ቂያውታል ይሄ አለሙ ታውት አል ጀበል مؤول نو لكنه تاب في عند موته <coughs> طيب وتوسع في ذلك بأسانيدها أيوة وتوسع صفاء درغال في ذلك في, في ذلك أحاديثوچون دمو بمامطات بأسانيدها أن أن أن أن بمالت سند مات إينو علم الحديث ذو قوانين تحد بها يعرف أهوال, أهوال متن وسند قال السيوطي سند علم الحديث أي علم الحديث تبلو متراو بسند متدو أم محمد أنا كله أنا كله يعني فا إبالا ما تكونوا أم مالك النافع عن ابن عمر عن رسول الله سندو يهينو أي لم يسال يا أهلنا أم مالك عن ابن دينار بل لا هي هون للا سندنو أم مالك አናፊዕን ዋድኑ ናፊ ታቢ ነው አትባ ታቢ ነው ማን ነው ኢማም ማሊክ ይይ ወደ ቤት ሄዳል ያፍላ አለብህም ትጠቅማቸዋል እንትቴናለ ማለፍ አለብን ايوه አማሊክን አናፊዕን عن ابن عمر رسول الله صلى الله عليه وسلم እኮ ነው አማሊክን عن ابن عمر ከተባለው ሰነዱን ጥሏል ማለት እኮ ነው ይሄ ትክክለኛ ሰነድ አይባልም ዋضح ነው አማሊክን عن ዲናር ኤይዋን ኢብኑ ዑመር በሌላም ደግሞ ይህ ሰነድ ሙስጠላህ የሚባል ስትቀሩ ነው ሀዲሶቹን ማቅረት አለባቸው እሺ ያላ وهي متواترة في إثبات أن طيب وهي أحاديثوቹ እነዚህ በርከት ያሉ ናቸው አንዷ አንዷን ትደግፋለች አሃድ አይደለም ወይም አንድ ሀዲስ ብቻ አልመጣም አላህ አላህን ቅያማ ቀን ማያት ይቻላል የምትለው ሀዲስ አንድ ብቻ አይደለችም ሙተዋትር በርከት ያለች ቁጥሩ የሌላት ማለት እኮ ነው واضح يا اخوان ها طيب እሺ في إثبات أن المؤمنين يرون ربهم عيانا ትክክለኛ عيانا ማለት በዚህኛ አይናቸው ያያሉ በአይናቸው በቀልባቸው አይደለም እንደ ሱፍያ ወይም ደግሞ ሙዕተዝላ ሺዓዎች እንደሚሉ ቅያማ ቀን አላህ ማትን አይቻልም ሙጫኒፍቱ እ ኢዚ ደቦቲም ነገው ሙጫን ባል አዳባን ቀብነ ፈካት طيب يلا اقرا امم وخالف في ذلك أهل آه البدع. متى شوف ليس بقلوبهم የሚያዩት ሐቂቀትን ቢአብሳሪህም በአይናቸውን የሚያዩት እንጂ ወለይሰ በልቦቻቸው አይደለም እንደሚባለው ወኻለፈ ፊ ዛሊከ አላህን ቅያማ ቀን ማየት አይቻልም ያሉት ደግሞ አይዋ ይህንን ደግሞ የጣሱት ወይም ኺላፍ ያደረጉ ያካለፉት አህሉ ደላል የተጣመሙ ፍርቃዎች ናቸው። ከልሙዕተዚለቲ ጣማ የሆኑት ማለት እኮ ነው። ወመን ዛህበ መዝሀበሁም የአይዋ መዝሀብ የተከተሉ እንደ መንሁም መንሁም ከፍርቀት አልአህባሽ ወልጀህሚያ ወረዋፊዳ ወመን ሻባሃሁም ይህ ምን ነው ቀዝቀዝ አላችሁን? ስንጠይቃችሁ ምን ነው ዝም ትላላችሁ? ሙጫ ለሙጫ ነገረኛው ይተገርተያበው ይተገርተ ያቦ አሪ ጆለት ነው ያሰቦ አሪን ደመስ ያሪ ከዑመር እ طيب ፍቃዎቹን መዝሀብ ማለት ይቻላል لا وذهب مذهب ማለት የነ ሙዕተዝላውን መዝሀብ ብዙ ሰው ተከትሏል ማለት ነው ፍርቃዎቹ ሙተፈርቃ የሆኑትን የነሱን መዝሀብ ሹፍ ወመን ذهب ይሄደ መዝሀበሁም የሙዕተዝላን መዝሀብ የሚከተልም ሰው ምን ይላል ቂያማ ቀን አላህን ማየት አይቻልም ይላሉ። በል እሺ ፈነሆ ውድቅ አደረጉ። አላህ ማየት አይቻልም ቂያማ ቀን በል ቁርአኒ የትኛው ወዚያዳ ሊለዚነ አሕሰኑ ልሑስና ሱረት ዩኑስ ላይ እነዛ ደግሞ ላሳመሩ መልካም ለሰሩ ሰው አልሑስና ጃነት አለላቸው። ወዚያዳ አነዘ ወጅህ ጭማሪ ነገርም አለላቸው የምለው እይዋ ምንድነው ጭማሬ ነገር ጀነት ከገቡ ደግሞ ጭማሪ ነገር አለላቸው የሚለው ቁርአን ምንድነው አነዘሩ ኢላ ወጅህ ላ ይላል ሰለፎቹ በዛ ላይ ጀነት ከገቡ ጭማሪ ነገር ምንድነው ምንድነው ብለው ዑለማዎቹ ሲከራከሩ ቃሉ አነዘሩ ኢላ ወጅህ ላ ዋዝ ነው እ አመጣለ እዛ ላይ ለካ እዚህ አለ እኔ እሺ ተዓላ ለለዚነ አሕሰኑ ልሑስና ወዚያዳ እነዛ መልካም ለሰሩት ሰው لا تقل اذا احسن شمس ኡሕሲኑ እንዳትል ዒያዘን ቢላህ ሸምሱ ካሳመረው አሳምራለሁ እኔም ሸምሱ መስጊድ የሚሄድ ከሆነ ይሄዳለሁ ሙስጠፋ ከመስጊድ የሚቀር ከሆነ ይቀራለሁ ላ ተቁል ሀከዛ ዒያዘን ቢላህ للتنافس ይህ للتنافس للتنافس في التأخير في التأخير على المسجد طيب <laughs> ايش جاء في بل صحيح انت مسلم قراءة الماء لا خلي خلي يا ولد جاء مم. في صحيح مسلم ماشي. أن الزيادة هي النظر إلى وجه الله واضح ነው سبحانه وتعالى ايوه ፈስሮታል ማለት እኮ ነው በሰሂህ ሙስሊም ትክክለኛ ሐዲስ አይዋ ሁለት መቶ ምናምን ሙአለቅ ሐዲሶች አለበት አነዘሩ ላ ወጅሂላ ዚያዳ ማለት ጭማሬ ማለት ጀነት ከገቡ በኋላው ጭማሬ ማለት ምንድነው አነዘሩ ላ ወጅሂላ የአላህን ፊት መመልከታቸው ነው የለም وقال تعالى لهم ما يشاءون في فيها ولدينا مزيد وقال تعالى لهم ما يشاءون فيها ولدينا مزيد شوف أيوة لأهل الجنة ما تكونوا لهم ما يشاءون أهل الجنة كبوا على النسم يفلقوتن نجر دمو آل الله ولدينا مزيد كفلقوا دمو ጭማሪ እንሰጣቸዋለን አላ ወህየ النظر إلى وجه ይላል የአህሉ الجنة ይላል እንደውም በሌላ ሐዲስ ደግሞ የጀነት ሰዎች ወይ ለእናንተ የሰጣውላቸውን ጀነት ደግሞ ወደዳችሁ እንደገና ናም አሉ ምን አስቀራ ከሁን በኋላ ቃል አላህ ደግሞ ከፊቱን ይገልጥና አላህን ያያሉ የላ والمزيد هو النظر إلى وجه الله إيش؟ سبحانه وتعالى وجاء في سورة القيامة جاء في سورة وجوه القيامة يومئذ ناظرة ما حكمه آه. وجوه يومئذ ناظرة حكم مال وجوه اليوم إدغام إذا ما كان وجوه اليوم إدغام ناقصة يدي إدغام الناقص بلا እም ውጁሁን ብዙ ፊቶች አሉ ቅያማ ቀን በፊት ነው ያበረው ታቢር ያደረገው የተናገረው ነገር ግን ብዙ ሰዎች አለው ፊታቸው ደግሞ አይዋ ናዝራ ማለት በሃ ደስ የሆነች ማለት ነው ደስተኛ የሆነች ማለት ፊቶች ደስተኛ በሃ በጣም የሚታዘሲ ፊቶች አሉ ቅያማ ቀን ውጁሁ የውመይዲን ቃትራ አንዳንድ ፊታቸው ደግሞ እይዋ ምንድን ነው ጥቁር የለበሰች ወይም ደግሞ ጥቋቁሮች የሆነች ፊቶች አሉ ይላል። እሺ ወደ ጌታውን ትመለከታለች። ናዝረቱን በዳድ ቀርተን በዳድ ቀርተን ናዝራ እሺ وهي البهاء መደሰት ማለት እኮ ነው ጌጣ መደሰት تعرف في وجوههم نظرة النعيم እነዛን ጀነት ውስጥ ማለት እኮ ነው تعرف في وجوههم ከፊታቸው ደግሞ ትነበባለች። አልነዝረቱ ደስተኛ መሆናቸውን ምን ነው የጸጋ ነገር እነሱን እንዳስደሰተችው አይዋ ከፊታቸው ትነበባለች። ትዑረፉ አይዋ ታሪፉ ፊ ውጁህም በፊታቸው ደግሞ አይዋ ታውቃለ ነዝረተን መደሰቻ ወይም ደግሞ መደሰታቸውን ታውቃለ። አነዒም ጸጋ ካገኙ በኋላ ማለት ነው። ግልጽ ነው ያ ኢኽዋን በይዋ በጣም ውበት ማለት ነው ቢ ምንድን ነው ይሄ ቢዩቲፉል ነው ምን ምን ነው አ ቆንጅና ማለት እኮ ነው በጣም ደስ ያሉት በጣም እንትና ነው መንጸባረቅ ቁል ባው እም إلى እንትና አለም ربها ناظرة ለይሰት ከረጃለ በጣም ሰው ደግሞ ቅባ ቀብቶ በደንብ ራሱን ከያዘው አይዋ طيب እንደ ዱንያ ይላ إلى በ- ربها ناظرة ايوه بأبصارها براسو عين تنظر إلى الله عز وجل بالذات جل. أي بأبصارها تنظر إلى الله جل وعلا በአይኗ አላህን ታያለች يتنعمون በሰው አይን አይደለም እንታ በዚህ ላይ በራሷ አይን እሺ يتنعمون بذلك أشد يتنعمون. يتنعمون ይደሰታሉ በጸጋ ይደሰታሉ ቢዛሊከ አላህን በማያት أشد بما يتنعمون بنعيم ال- እንደም ጀነት ከመደሰታቸው ይልቅ اللهم بما تاتون من دستوت واضحنا يا اخوان واضح يا اخي محمد محمد ناصر ليس بواضح በትግርኛ ما ماتوا ها اي تردني አይተረዳኝ በል شيء هذا في القرآن الكريم مطففين قال في الكفار كلا إنهم عن ربهم كلمة ردين وزجر كلا مالت لا ይቻላል ላ ማለትም ይቻላል። ከላ እዚህ ጋር ላ ማለት እኮ ነው። ከላ ማለት መምኑ ማለት እኮ ነው። መምኑ እዚህ ከላ ኢነሁም ከሊመቱ ዘጅሪን ሂጅ የለም ማለት ነው። ለነሱ የለም ለነሱ የለም በለው እዛ ላይ እነሁም ኢነሁም አረብህም ከጌታቸው የውመኢድን ለመሐጁቡን የተሸፈኑ ናቸው። አላህን ማለት አይቻሉም ማለት እኮ ነው። ኩፋሮቹ አላህን የማይመለከቱ ከሆነ ለካ ሙእምኖች በግንዛቤ የምናገኘው ሙእምኖቹ አላህን ያያሉ بمفهوم المخالف مفهوم اللقب إعطاء ما اللذة المسكوتة من باب أولى نفيا أو ثبوتا ይህ ሙኻለፍ ኢንሻአላ ስትመጡ ነው ኢንሻአላ እንቀራለን ኡሱል ኡሱል الفقه እንቀራለን አላህ ጊዜ እ ይድመና አላህ ጤንነት ይስጠን እ طيب يلا يا اخي يا اخوان محجوبون عن رؤية الله አላህን ከማያት ደግሞ ማህጁቦች ናቸው فإذا كان የተሸፈኑ الكفار ናቸው محجوبون አይደለ እንደ ባህራ عن عن رؤية الله በጉራገኛ ምንድን ነው በስልጠኛ የተጋረዱ ማለት ነው በአማርኛ በአማርኛ እም የለም እሺ በጉራ በስልጠኛ የለም የለም አለ ሸምሱ ሸምሱ ያውቃል እ ተጋረዱ ከሚለው ሌላ አማርኛ በአማርኛ ተመሳሳይ መሰለኝ። እሺ በለ ፈኢዛ ካነ ልኩፋሩ ማህጁቡን ያው እሱ እያመጣ ነው ለዚህ ላይ ኩፋሮቹ ደግሞ ከአላህ የሚሸፈኑ ከሆነ ለካ ኩፋሮቹ ከአላህ የሚሸፈኑ ከሆነ አላህን ከማየት የሚጋረዱ እንዳያቸው አላህን እነዛ የሚደረጉ ከሆነ ይሄ ትክክለኛ ማስረጃ ነው። ሙእሚኖች ያለካ ቂያማ ቀን አላህ ማያታቸውን እሺ ምንም ደግሞ አላህ ምክንያቱ አላህን ለምንድን ነው ያዩት? ሙእሚኖቹም አዱንያ ውስጥ ደግሞ ዛቱን ሳያዩ ነው ያመኑበት። ይሄ ፈጀዛ አለሁም ማለት እኮ ነው። እነዛ ደግሞ በገይቢ ደግሞ አይን እያያቸው በአዱንያ ላይ በአላህ ስላላመኑ አላህ ደግሞ እንዳያዩት ደግሞ ከለከላቸው። በል ተመዱ አለል በራሂን ሙእሚኖቹ ደግሞ አላህ ሹፍ አላህን ሳያዩ ነው ያመኑበት በምን بالغيب واضح ነው እንዴ غيب ማለት ሳይመለከቱ ሳያዩ ማለት እኮ ነው አላህ አለ ብሎ እኮ ነው ያመኑት ቢል በኢዕተመዱ ቀሰዱ በምንድን ነው ቀስድ አድርጎ ያመኑበት ቀስድ አድርገው አስበው አለል በራሂን በሁጃ በመስረጃ ላይ ነው አላህ አለ በምትል መስረጃ ላይ አምኖ ነው የትኛ መስረጃ وفي كل وفي كل شيء له آية تدل على أنه واحد በሁሉም ነገር ላይ ደግሞ ምልክት አለ አላህ ደግሞ አላህ አንድ ማሆኑ ላይ የምታሳይ وفي ولو في اختلاف الليل ومن آياته ومن آياته ያለንም ቁርአን አላህ አንድ ከማሆኑ قيام السماوات والأرض ሰማይና ምድር ማኖሩ ነው ናም በራሂን መስረጃ ይሄ ነው ዋናው طيب يلا خلق الإنسان ሰውን ማፍጠሩ ነው ሰውን ከፈጠረ በኋላ ومن أجيب سبحان الله جعل له عينين إما يبتم وجعل له أنفان سبحان الله أنف كذا شفته سبحان الله كلهم نمو راسون سرا له وجعل لك نساء لانت ودم راها متادرقبات سيتوتين أدرقله والله وفي آية بزي كل من دمو ملكتها الله إيش يلا وصدق رسوله أيوة بالغيب سبحان الله رسولون دمو كذا وعلا كانتين يتلاكبلون أمنبته ብሎ ነው ያመኑበት فآمنوا به ولم يروه ሳያዩ ማለት እኮ ነው في الدنيا في الدنيا ايوه ለሙሳ ያለውን ደግሞ እነሱ መስረጃ አድርጎ ነው የሚያቀርቡት قال لن تراني ولكن انظر الى الجبل የምትለውን ቁርአያ ايوه لن تراني لن የምትለውን መጨረሻ እኔም ማየት አትልም ማለት እኮ ነው ይሄ في الدنيا ነው እንጂ ليس في الاخره ለን ሙአቀት ትሰጣለች ጊዜያዊ ናት ኢንሻአላህ ይመጣላቸዋል ነ ሙላሁ አይዋ እነሱን ደግሞ ደገስላቸውና እነሱን አከበራቸው ሙእምኖቹን አላሁመ ጃልና ሚንሁም አሚን ያለው ሰው ማሻአላህ ሰው አልፈለገም የዱንያ <laughs> ይበቃኛል ካልኮ ከላይ ዩኒቨርሲቲ እየተማርክ ደህና ስራ ካገኘ ይበቃሃል ሱብሃንአላህ ለይስ ፈተጀላ ለሁም ፈዘሀረ ለሁም አላህ ገኢፋ ሆነላቸው ይፋ ሆነ ግልጽ ሆነላቸው ግልጽ ሆነላቸው አይዋ ወረአሁም ወረአውሁ አዩት አላህን ዕያናን በግልጽ እሺ ፈተጀላ ፈዛሀራ በሎ እዛ ላይ በአረብኛ ፈዛሀራ ተገለጸላቸው ማለት እኮ ነው ወይም ደግሞ ተገለጠ በል አመኑ ፊ ዱንያ ወለም የረውሁ ናም وأما الكفار فلما كفروا به في الدنيا أجبهم آه. الله عن رؤيته شو كفارو تلموزي الله إن سلكادو أنا من بهم سلالو أيوة الله ستر كالنسو دمو تشفنا تقردوا أيوة ليلا مرة منه مقرد امم ها تكلل امم بالو شي جزاء لهم ايوه وفاق جزاء لهم እንዲመነዱ አደረጋቸው جزاء وفاقا ዊፋቀን ጀዛአን ሙጣቢቀን በለው ሙጣቢቀን ማለት ይ አንተን የመታው መምታት ነው ይ አብዱልከሪም አንተን የመታ መምታት ነው አንተን ጆሮን ቆረጠው መቁረጥ ነው ምን ይባላል ሙጣቢቀን ማለት የሚገጥም ትክክለኛ የሆነውን ምንድነው ሩእያ ትክክለኛ የሆነው ሽፍ አሁን ሸምሱ ማን ነው አቡ ፋጢማ እኛን ሁሉን ቀጠረን ስራ አለው። አህመድ ይሰራል፣ እሱም እየሰራ ተምኪን ግን ደግሞ ከሱ ጋር ስለምታወቅ ቀስ እያለ ይሰራል እ ሌሎቹም ደግሞ በጣም ለነዚህ ሁሉ ደግሞ እሱን ስለሚያውቅ አይደለም እኩል አይከፍለም። አይዋ ቀስ እያለ ስለሰራ ለሱ የሚገባን ይሰጣል። እኛ ደግሞ በደንብ ስለሰረኑ ለኛ የበለጠ ይሰራል። ሙጣቢቅ ማለት እኮ ነው። ለኛ የሚገባም ለሱ የሚገባም ሙጣቢቅ እ واضح ነው ሙናሲብ በለው በአረብኛ جزاء مناسبا واضح يا اخوان ليس بواضح ليس بواضح طيب واضح الشيء طيب ومن الشبه التي اعتمد عليها ይሄ ገብቷል ወደዛ ያለው خلاص طيب ومن شبهة الشبه መቼም التي اعتمد عليها ሹብሃም በሁሉም ነገር አለው ነቢዩ ስላ ሰለም ለው ካነ ነቢይ ቢሆን ኖሮ ዘጠኝና አስር አያገባም ነበረ ሊያነው ሻህዋን ይላሉ ስሜታዊ ሰው ነው ይላሉ ይህ ሹብሃ ነው ቢማዛ ተሩዱ አለይህም ባዕድ ደርስ ነው የምጠይቃቸው ወረቀት በነገራችን ላይ ወረቀት እናንተ ወረቀት ጨርሰናል ክታ አ በእነዚህ ለነዚህ እያሉ ነው አብዱልከሪም ታላለ አንተ አልነበርክም አዎ ነበርክ ايوه امتنال ان شاء الله المهم خير الله አድርገው ኢንሻአላህ ሹብሃም እንትላለ በዛን ጊዜም አይዋ ስሜታዊ ነገር ቢሆን በኋላ ነው ኢንሻአላህ መቃለው በዚህኛ የምታመጣ በቀይ ቀለም ላይ በቀይማ ይሁን አላኩል ነሽ ክታቡን እንደዛ አይነት መሳይ ታገኛል። እንደዛ አይነት ደረጃ እንሽም ምን ማላኩና ስሜታዊ ሰው ቢሆን ኖሮ አይዋ ያረጁ ሴቶችን ደግሞ የደማቸውን የገፉትን አያገባም ነበር ይላሉ ለማወጁ ሹፍ ወይም ደግሞ ባሎቻቸውን ደግሞ ያጡት ደግሞ እነሱን ሙዋሳት ምንድነው ሙዋሳት ማለት ሀይዛችሁ ለማለት እኮ ነው ሙዋሳት ማለት ሀይዛችሁ አ ለማጽናናት ማለት እኮ ነው ባረከላሁ አይዋ ለው ካነ ሻህውያን ዘጠኝና ወይም ደግሞ እነሱን ደግሞ ብክራን ነው የሚያገቡ ከነሱ ደግሞ አንድ ብቻ ነው ያገባው ዋضح ነው ሹብህ የሚባል እነዚህ እኮ ነው ረዱ ወምን ሹብህ እነሱ ደግሞ የሚመሳሰል ነገር የሚያመጡት ደግሞ አለቲ ኢዕተመደ አለይሃ አልሙዕተዚላ ሹብሃ ደግሞ እነሱ ደግሞ በዛ ላይ ደግሞ ኢዕተመዱ ኢተከፉ አለይሃ በዛ ላይ የተጠጉት ወይም ደግሞ ራሳቸውን የተደገፉበት የሙዕተዝላን ደግሞ አነጋገር የሚናገርም በዛ ላይ ደግሞ የተደገፈው ሁጃችን በዚህ እኮ ነው። ሁጃችን በዚህ ነው። አላህ ደግሞ ለሙሳ አይን ፈጽሞ ለን ብሏል ለን ሐርፉ ደዋሚን ወነስብን አይዋ ወሸርጥያ ይላሉ ነገር ግን ለን ሐርፉ ደዋሚን ወነስብን ነው አበደን ለን ታኩለ ከተባለው ይህን ነገር ፈጽሞ አበዳን አትበላም ማለት እኮ ነው ለሙሳ ደግሞ ፈጽሞ እኔም ማየት አትችልም ስላለው አይዋ ቃለ ረቢ አንተን ለማየት ይፈልጋል አለም ነ ቃል ለን ተራኒ እኔም ማየት ፈጽሞ አይቻልም አለው ፈጽሞ አይቻልም ማለት የምትለው ቃል በዱንያ ነው እንጂ በአኺራ አይደለም። ወላኪን እንዙር ኢለል ጀበል ፈኢን እስተቀረ መካነሁ ፈሰውፈ ተራኒ ተራራው እዛ ቁጭ ብሎ የምቀመጥ ከሆነ እኔን ታያኛለህ። ፈለማ ተጀላ ረቡሁ ሊልጀበሊ ጀዐለሁ ደካ አላህ ትንሽ ቅንጣብ ትንሽ ነገር ደግሞ ለተራራ ልክ አላህ ካሳየ በኋላው ተራራው እዛው ምንድን ነው ተፈረካከሰ ነው አይዋ ሙተቀጥዐን እም የላ እሺም وفي قوله تعالى ወለማ ጃአ ሙሳ موسى لميقاتنا መየ وكلمه ቀጠሮ አድርጎ ነበር አላህ ለሙሳ ሙሳ ከመጣ በኋላ ሊሚቃትና ለቀጠሯችን ከመጣ በኋላ وكلمه ረብሁ ወከለመሁ ረብሁ አላህ ሙሳን አናገረው ባለፈውም ብያለሁ ጃአ ሙድሉን አው ሙብተዱን ኢላ ኢማም አህመድ ወቃለ እነ አላህ تعالى يقول وكلم الله وكلم الله هي لما له الله موسى نغر يملوا القرآن ايه وكلم الله موسى تكليما للقرآن እሱ ግን ሙብተዳ ምን አለው ወከለመ ላሃ ሙሳ አላህን አናገረ ያለው ምን ትላለ ያ ኢማም አህመድ ስለው ወከለመሁ ረቡሁ ምን ትላለ ታላ አለው ኢማም አህመድ እኮ ነው ሰውየው ኢማም አህመድን ደግሞ አፉን ለማዝጋት ነው የመጣው ወከ በአረብኛ ቋንቋ ሹፍ ወከለመ አላህ እዚህ ላይ ወከለመ ከለማ ፊዕል ነው ማዲ አድራጊ ነው ማዲ ድርጊት ነው አላሁ ፋይል ነው አድራጊ ነው ያናገረ ማን ነው ባልተቤቱ አላህ ነው ያ ኢኽዋን أليس كذلك؟ بلى طيب زي نعم إذا جاء بال- بالهمز طيب ايش جلال ربتون نقول طيب ايش تكلنا يملس نعم أليس كذلك تعالى بلانو ببلانو يملسوا نعم አይባልም نعم ትክክል ነው ايوه ላኪን ኢማም አህመድ ልጅ ሰውየው ኢማሙን አህመድን አፋቸውን ከዘግ ለማዝጋት ነው የመጣው ነገር ግን ኢማም አህመድ አፉን ዘጉት ወከለመሁ ረብሁ አለው ምን ትላለህ ለዚህኛው አላህ ሙሳን አናገረው የምትለው ምን ትላለህ አለው ፈቡሂተ አለዚ ከፈር ተዘናገ ወይም ደግሞ ኮበለለ ምንድን ነው ዋለለ እሺ ያለው እሺም ቃለ ረቢ አሪኒ አንዙር ኢለይከ ጌታዬ አንተን ለማየት ፈልጋለሁ። እሺ አንዙር ኢለይከ ረቢ አሪኒ አሳየን። አንዙር ኢለይከ አሳየኝ፣ አንተን አያለሁ፣ አንተን ለማየት ፈልጋለሁ። ለን ተራኒ ቁርአን ነው። ፈጽሞ በዱንያ ውስጥ እኔን አታየኝም። ወላኪን እንዙር እኔን ለማየት ከፈለግከው እዛ ተራውን ተመልከት ቦታ ተራራው እዛ ቦታ ቁጭ ካለ ከተቀመጠው አይወታን ፈለማ እንታያኛለው ተራራ ቦታ ቁጭ ካለ ታያኛለው ተራራ ተመልከት ስለው ተራራውን ስመለከት ተራ ተፈረካከሰው ደከን ሆነ ደግሞ ሆነ እንደ ምድር ማለት እኮ ነው ሱብሃንአላህ ቀል- ቀለጠው ነው እ? እሺ የለው قالوا وهذا دليل على أن الله لا يرى المعتزلة ومن ذهب مذهبهم معتزلنا የሙዕተዝላ መዝሀብ ደግሞ አራቸውን የሚከተሉ እንደዚህ ይላሉ። ይሄ መስረጃችን ነው። ይሄ ይሄ መስረጃዎች መስረጃችን ነው። ለካ አላህ ማየት አይቻልም። አይዋ የምታደርገው መስረጃችን ይሄ ነው ይላሉ። እሺ نقول نعم هذا في الدنيا ናም ምና ማየት አይቻልም የምትመላው ቃል ደግሞ በዱንያ ነው እንጂ በአኺራ አይደለም። لأن الواقعة هذه ሐሰለት ፊ ዱንያ እችኛ ክስተቷ የተከሰተችው በዱንያ ነው እንጂ በአኺራ አይደለም። ولم يقل في الآخرة بآخرة جزء يا موسى لم أنت إن ما تتلم على العالم إيه واقع ما كنيا كستت حصل تغنيت في الدنيا نتغنيت واقع هون دقمالو كنيا كستت تغنيت في أرض الدنيا إيه إيه ونحن متفقون على أن الله لا يرى في الدنيا طيب ونحن ونحن ونحن أهل السنة والجماعة بلو زالي ليس ونحن الإخوانيون ولا التبليغين علم هؤلاء ليسوا من أهل الجماعة والجماعة من كان على الحق نو امم إن على الحق يملوا يعني إن إيه أيوة أيوة إما قتلوا ليسوا على الحق لو كانوا على الحق كأهل السلف قالوا هنا إيشيم ونحن أهل السنة متفقون تسمامتنا أغريمين تندرقنا إن أنت قالنا علم اللغة الأجنبية ها ماشي على أن الله منهم على أن الله لا يرى في الدنيا مذهب أهل السنة والجماعة على أن الله لا يرى في الدنيا ጌታ ደግሞ በዱንያ ውስጥ ማየት አትችለውም። ዋድህ ነው፣ አይታይም፣ መመልከት አይቻልም። ዋድህ ነው። ሙተፊቁን መዛብ አለ ሱና ወመን ሐደሰከ አነ አላህ ዩራ ፊ ዱንያ ፈቀድ ኢፍተራ በለው ከዘባ ሳይሆን ውሸቱን ደግሞ ቀጥፏል፣ ሰብስቧል። يلا ايش فموسى سأل عن يراه في الدنيا موسى واكرر لم يو إيه عبارة واضحة مثلا يعني موسى لما نجي أنت ملكة قال له عندي قال له الآن قال أما في الدنيا لن تراني ولو رأى موسى ربه في الدنيا لرأينا نهم أي أنبياء لا ليش قال الله جل وعلا قال لن تراني ቃለ ላሁ ለሁ አላህ ደግሞ አየው ለንተላኔ አታየኝም ያኒ ፊ ዱንያ ወነፊው እችኛው ደግሞ ወነፊው ውድቅ ማድረጉ ማስወገዱ ደግሞ ምኑን ለም ብሎ ማስወገዱ አታየኝም ብሎ በለን የምትሏን ፊደል ላምና ኑን ለን ለን ሁሩፍ አልመዓኒ ይላሉ አረብኛ እዚህ ትንሽ ለአንድ ደቂቃ አረብኛውን እንጠቅሳት እስቲ ፈለኩም ማዓሃ ምንድን ነው فلنذكر እስቲ حروف المعان ተብሎ ቢጠራሉ ነው መን ሚን አን ኢላ حروف الجر አንዳንዶቹ ቢሆኑ እነዚህ حروف المعاني هل ولما ولماذا حروف المعاني ማትኩ ትርጉሙን ደግሞ ብቻ የማይሰጡ አይዋ ከሌላ ነገሮች ጋር ብቻ ማትኮ ነው አይዋ መን للعاقل ما من للعاقل ለሚያውቅ ሰው ማትኮ ነው መን ይህንን ማን የሰራው ما دمو لغير أق لما أوكو ماذا عمل يكبت إيه من دنا يسراو واضح نو حروف المعاني لن واضح نو نزي حروف الجرنة حروف المعاني بالو بعلم البلاغة حروف المعاني بالو لا شيء لا يقتضي التعديل ايوه لن متلوقا ፈጽሞ አይደለም እንዴ ممنة ዘላለምነትን አስጠጥም እ ممنة أستطم إيه، ለን አይዋ ዘውትራ አይዋ እዚህ ማለት እኮ ነው ዘውትራዊ ማለት እኮ ነው ዘውታሪነት አስጠጠም ذهب الأمهرية إلى أهلي بلو آه لقوا إليه زيرو أسر لن تأتون إلي كالو ما أنه ما أبو ابن تمام كالو أبو مان ما ابنك اسم ابنك አይሻም ደግሞ አብዱላህ ትባላለች ልጅ ሳይኖራት ምን ችግር አለ? አቡ ዋኢል አቡ መሐመድ ካላችሁ ምን ችግር አለ? እ ተማም ነው ስሙ እንደዛ ነው። አይደለም የራሴን ሳይሆን የዚህ ነው የፈለግነው። ለወደፊት አላህ ይምስጠኝ። ፈካነ ኡሙሃ ቱከና ኡም አይዋ ኡም አብዱላህ ትባላለች። ልጅ ምንም የላትም። አይሻ ናም ምን ችግር አለ? አህመድ ነው አለም አቡ ኢብራሂም ካልኮስ ስሜ አቡ ኢብራሂም ነው የምለው ወይም አቡ ኤዋ አቡ ሙሐመድ በለው አቡ ሳሊም አቡ ሳሌህ በለው ምን ችግር አለ ሰጪ አላህ ነው የሚያመጣው ሐታ ዩሀይእ ዘውጃ በል እሺ ላ የቅተዲ አሰጥም አታዕቢደ ዘውትራን ዘውታርነት ባረከ ላሁ ላክ በል ሁወ ነፍዩን በል ወነፍዩን ውድቅ ማድረጉ ነው ምንድነው አይወ ሙአቀቱን ጊዜያዊ እኮ ነው زوتارن ዘውታርነ زوتارنته ዘውታርነቱ ዘውታርነቱ ለን ايوه አለ አይዋ ጊዜያዊን ነው የምትሰጠው እንጂ ዘውታርና አትሰጥም ገባችሁ አይደለ አልহামዱሊላህ قال ايش قال لن تراني في الدنيا وفي لغة العرب وفي اللغة العربية أن النفي بالله لن تقتضي التعبيد أيوة قال ابن مالك يتنيا ابن مالك أنت إمام مالك إمام دار الهجرة لا إمام دار اسمه علم صاحب الألفية إيه؟ الأندلسي الجياني الأندلسي إسبيناوي بجدن إشبيلية قرطبة نزيه له مسلم والمسلمون إسبان ينقصوا تجنيان دمو إسبينين دمو أيوة بنسو جيونيتشوا اسكا قرونو سبات كفل سنتر أيوة سبعمائة سبعة قرون بلو سبعة سبعة كفل الزمن النسو نبريت معناته مثل مجيج سبعة قرون أيوة سبعمائة سون سبعة قرون بلو اسك سبعة أيوة كفل الزمن النسو نبريت ولكن احتلها بعد ذلك النسو إبادة من عمن دمو سياسة النسو الله دمو كيجاتشو لكفار ستاماتكونو منها إشبه علماء عند إمام الطبري عند إمام القرطبي عند مالك بن جيان هي إيه راسه صاحب الألفية عند ابن موطي عن قافة أيوة النزي هلو من أرض إسبين من أرض إسبانيا أو من أرض الأندلس بلو من أرض الأندلس الإسلامي مم. يلا ولهذا يقول ابن مالك في الكافية في الكافية الشافية ليلا قدام كالفية مجي مو ከዚህ እኮ ነው ወቅተሰራ ካፊያ ሻፊያ የሚለው ክታብ ነው ወይም ሻፊያ የሚያደርጋለን ሻፊያ አፊያ የሚያደርግ ሳይሆን የጠጣውን ሰው ደግሞ ጥምን የሚያስቆርጥ ማለት እኮ ነው ኪታቡ ደግሞ እሱን የቀራ ከሆነ የአረብኛ ነገር ደግሞ እዛ ላይ የምትቆማ ሌላ ክታቦችን አትፈልግም ማለት እኮ ነው ዋብህ ነው ቃለ ወመን የራ ነፍየ ቢለን ሙአበዳ አይልም እናንተ ومن يرى ችኛውን ሹፍ ወመን የሚመለከት ሰው አነፍያ ይሄ ሹፍ ውጥቅም ማድረግ የሚመለከት ሰው ውጥቅም ማድረግ የሚመለከትን ሰው ሙአበደን ለን ሹፍ ለንን ደግሞ ሹፍ እዚህ ላይ ወመን የራ የሚመለከት የሚያይ ነፍ የሚያደርግ ሰው አይቶ ደግሞ ውጥቅ የሚያደርግ ሰው በለንን ደግሞ ዘውታሪነትን ደግሞ ምንም ደግሞ ዘውታሪነት ትሰጣለች ብለው ነፍ የሚያደርገው ሰው አልገባችሁም። ናሁ ስትቀሩ ነው የሚገባችሁም። እዚህ ላይ ወመን የረ ነፍያ የራ ማለት የሚያስብ ውጥቅ ተይወ ውጥቅ ማድረግ ይቻላል። በለን ሹፍ በለን ደግሞ ዘውታርነት ማድረግ ይቻላል ብሎ የሚያስብ ሰው በለን ሹፍ በደንብ ዘውታሪነት ማድረግ ይቻላል ብሎ የሚያስብ ሰው የቅሱድ ማለት ነው። ዋድህ ነው። ወደ ሌላ አታልፍ አታልፍ። ወደ ሌላ እኛ ገባች እንዴ? ለምን ደግሞ ለዘላላነት ዘላላማዊ ትሰጣለች ብሎ የሚያስብ ሰው ዘውታሪነት ትሰጣለች ብሎ የሚያስብ ሰው እ ፈቀውሉ ርዱዳ ይህ የእሱን ደግሞ አነጋገሩን መልስበት لن دمو زلا زوترنت استنشي وسواه وسواه دمو لن دمو زوترنت استن يميلون دمو فعضوا ذا فاقبل لال تقبل لال قباشون داون رحم الله رحم الله لكم رحمكم الله لا مرانيا بنانت لنا بامرانيا بلشين قباشو زين ይኸውም ወመን የራ የሚመለከት የሚያስብ ለን ደግሞ ዘላለማዊነት ወይም ዘውትርነት ትሰጣለች ብሎ የሚያስበው ሰው አይዋ ፈርዱ የሱን ቀውል ደግሞ መልስበት ወሲዋሁ ደግሞ ዘላመን ዘውትርነትን አልሰጥም የሚለውን ቀውል ተቀበል ፈቁል ፈቅበል ማለት እኮ ነው ገባሁን ወላሁ አለም አልፍየተ መማለክ ነው አይን አማርኛ የለም ታዲያ ከዛ በላይ አላኩል አንተ የምትለው ለን ደግሞ አበድ ወይም ዘላለምነት ዘውትርነት ይሰጣል የሚለውን ሰው ደግሞ እንዳትቀበለው ማለት ነው ዋዶ ነው ሙአቀት ነው የምትሰጠው ማለት እኮ ነው እዚህ ላይ ሸዋሂዱ መስረጃችን ይሄ ነው ለን ተራን የምትለው ደግሞ በአዱንያ ጊዜያዊ ነው እንጂ በአኺራ አይደለም ማለቱ ነው ዋዶ ነው አልገባም ها طيب يلا ايش اي ان لن لا ت... لا تقتضي اتسطم አነፍይ አልሙአበድ ዘላለማዊ ነገር ደግሞ ውድቅ ማድረጉን አሰጥም ደግሞ እሺ ወደሊሉ አይደን አን ቃለ ፊል የሁዲ ፈተመናው ልመውታ እናንተ ሰው ወይ የሁዳ የሆናችሁ ሰዎች ወይ አይሁዳን የሆናችሁ ወይ ሞትን ተመኙ እስቲ እንኩንቱም ሳድቂን ትክክለኛ ሞትን ደግሞ ሞታለን በሏ ተመኙ ወለን ተመናው ወለን የተመናው አበደን ዘላለም ነው ለጊዜያዊ ማለት እኮ ለጊዜው ደግሞ ሞትን ይሄን ያህል አይመኙም ፈጽሞ ሳይሆን ወለን የተመነው ፈጽሞ ሞትን ማመኛት አይ- አይችሉ አትችሉም ማለት አይወ እዚህ አዱንያ ላይ ነው እንጂ በአክራ ደግሞ አይወ በአዱንያ ነው እንጂ አዱንያ ላይ እስካላችሁ ግ- ድረስ ሞት ማመኛት አትችሉም አትፈልጉም ማለት እኮ ነው እዚህ ላይ ምንድነው ዘላለምን አትሰጥም ማለት እኮ ነው እዚህ ላይም ደግሞ እስከ ዱንያ ነው እንጂ ከዛ በኋላ ይሞታሉ واضح ነው يا اخي لا والله اعلم طيب مع أنه جاء ወለን አለው እዚህ ላይ ሹፍ ፈተመነው ልሙታ ትክክለኛ እውነተኛ ከሆናችሁ እንኩንቱም ሳድቂን አሚኒነ ቢላህ ትክክለኛ በአላህ ያመናችሁ እንደሆነ ሞትን ተመኙ እስቲ ወለን የተመነው የሁዳዎቹ ደግሞ ሞትን አበደን ፈጽሞ አይመኙም የምትለው ቃል በዱንያ ላይ ነው እንጂ እስካሉን ወደዚህ ከሞቱ በኋላ አይዋ ፈየኩኑ ምን ይሆናሉ ፈየኩኑ ምን አህል ይሆናሉ ማለት እኮ ነው ፈየኩኑ ምን አህል ናር ማለት አዱንያ ላይ እስካላችሁ ሞት ተመኙ እስቲ ማለት እናንተም አትመኙ ማለት እኮ ነው ዋዱ ያ ኸዋን ይበላል የግድ ይሞታሉ ማለት እኮ ነው ጊዜ አይደለም ላል ላል እዘን እምቢ ብሉም ደግሞ ይሞታሉ ማሞታቸው የማይቀር ነው ለለካ ደግሞ ዘውታሪነት ምንድን ነው ያልከው አይ አሰጥም ማለት እኮ ነው ጠይቤሽም ነው ጃ ፊል አኺረቲ ለወልሞ አሁን ደግሞ በአከራ ላይም ደግሞ እነሱ ሞት እንደሚመኙ ደግሞ አላህ ጠቅሶታል። ሪሁ ቢልዓዛብ ከአላህ ቅጣት ደግሞ አይዋ ራሃ ለማግኘት አይዋ ራሳቸውን ለማሳረፍ እንደውም ናም ይጠላሉ እዛ ይጠራሉ። ምን ብሎ ነው ደግሞ ያ ማሊኩ ያ ካዝናል ነው እሳትን ደግሞ ጠባቂ ምን ላሉ ያ ማሊኩ ማለት የሰውየው ስም ነው እንተቤ የአላህ አናን የአላህ ስም ነው ያሉ ለይሰ ያ ማሊኩ ጥራልኝ ሊየቅድ አለይና ረቡካ ያንተ ጌታ በማካከላችን እንደፈርደን ከዚህ ሰዓት ደግሞ እንዳገላግለን ጥራልኝ ይላሉ ለማ ለጀሃነም ጠባቂ ነው የምሉት ይሄ ከምን ጋር ለምንድን ነው ይሄ ሊስተሪሁ ምን አልዓዛብ በለው ከዛ ጋር አያይዘው ያ ኢኽዋን እናንተ ከኔ ጋር ነው አይ ወላሂ እሺ طلبوا الموت ሞት ፈለጉ فدل على አን አነለም ለይሰት النفي المؤبد ለዘላላሜ ወይም ለዘውትርነት እንዳልሆነች ደግሞ እዛ ላይ ነው እሺ هذا هو المقتضى اللغة هذا هو مقتضى اللغة العربية የሉጋ ደግሞ ይሄ የአረብኛ ቋንቋ እንደዚህ ይሰጣል መፍሁሙ ግንዛቤ የአረብኛ ቋንቋ እኛ እንደተናገር ነው እሺ وهو ሙቅተዳ ማ ደለ አለይህ ቁርአኑ ቁርአንም በዚህ ላይ ነው ደግሞ የሚለው ቁርአንም በአዱና ላይ ደግሞ እኔን ማየት አትችልም ይላል እንጂ አይዋ በአኺራ ላይ አይልም ቁርአን ደግሞ አይ እሺ قالوا أيضا مما يدل على أن الله لا يرى قوله لا تدركه الأبصار وهو يدرك الأبصار አይዋ ቀውሉሁ እዚህ ላይ እኛውን አን በደንብ ተመልከት ቀውሉሁ ተዓላ ላ ቱድሪኩ ልአብሳሩ ላ ቱድ ላ ቱሒጡ ልአብሳሩ በለው አይን ደግሞ አላህን ሊታከቡ አትችልም ይ ሰብስባ ደግሞ ሁሉ በሁሉ ሙሉ በሙሉ አላህን ስብስብ አድርጋ ማለት አትችልም። ይሄ ላ ማለት ላ ቱሒጡሁ በለው። አይን ደግሞ አላህን ሙሉ በሙሉ ከባ ማለት አትችልም። ይሄ አላህ ግን ማንኛውም አይኖች ማንኛውም መክሎቁን ደግሞ አይወ ሰብሰብ አድርጎ ማለት ይችላል። ገና ሊያመጣ ነው ይበል ሌላው ጀልላ ችኛ ገብታለች ነቁሉ ለሁም በለው እዚህ ላይ ችኛ ለምን አመጡት የመዝሀብ አልሱና ማንኛውም አይን ደግሞ አላህን ሰብሰብ አድርጋ ማየት አትችልም ማለት እኮ ነው እነሱ አሁን በምን ይፈስራሉ ላ ትድሪኩ አደርስበትም ብሎ ነው የሚፈስሩ እነሱ ይሄ እዚህ ላይ ችኛም ቦታ ተመልከት ፈልነቅፍ ሁና ቡርሃተ ምን ዘመን የነሱ ማስረጃዎቻችሁ ቃሉ ኢደን ተመልሶ ፍርቃዎቹም አሉ አነላህ ብሏል ላ ቱድሪኩሁ አደርስበትም አልአብሳሩ አይኖቻቸው የበኒ አደም አይን ደግሞ ወደ አላህ ደግሞ ማድረስ አትችልበትም ብሏል ስለዚህ አላህ ማት አይቻልም ይላሉ ገብቷል እንዴ ላ ቱድሪኩሁ እነሱ እነዛ ነው የሚፈስሩት አደርስበትም የመክሉቆቹ አይን አላህን ለማት አደርስበትም ብሎ ነው የሚፈስሩት ላኪን እኛ መዝሀብ አልሱና ሰብሰብ አድርጋ ደግሞ ብሉ መብሉ አላህን ማት አትችልም ማት እኮ ነው لا تدرك የምትለን ቃል ላ ቱሒጡሁ እዛ ላይ በአረብኛ ላ አይዋ ጉስፋን አይና ምንድነው ጉስፋን ትልቅ ትልቁን ማለት ነው ምን እናረግ ታዲያ ያኑሩ አማርኛ እንትን አላለም ነ በእኛ ጀላሎች በዛ እንትን እናጠፋ ነው እሺ እሺ በል ይመጣል እሱ هذا ليس نفيا للرؤية አይዋ እንዲህ መስረጆቻችሁ ደግሞ አይዋ አያ አላህም ማ ደግሞ እየከለከለ ያለም ውድቅ እያደረገ አይደለም ትክክል ያለ አይደላችሁም وإنما هو شوف شوف. النفي للإثبات. ነቁል ለሁም هذا ليس نافيا ይሄ ውድቅ እያደረገ ያለም ምኑን አላህን ማየትን ወኢነማ ወኢነማ ሁወ ነፍዩ ልልኢድራክ በለው ወደ አላህ ደግሞ አትደርሱም የምትሏን ደግሞ ነፊ ያደረገ እንጂ አይወ ሩእያን አይደለም ሹፍ ወደ አላህ አደርሱበትም የምትሏን ደግሞ ጁምላውን አይወ ነፍ ያደረገ ውድቅ አደረገ እንጂ ማያትን አይደለም ይኸው ላ ትድሪኩ አብሳሩ አይኗ አደርስበትም ብላችሁ የተናገራችሁ ነገር እሱ ደግሞ እዚህ ላይ ነፍ ያደረገ ውድቅ ያደረገው ደግሞ አይወ ልደርሱበት አትሉም ነው ውድቅ ያደረገው እንጂ ማያትን አይደለም طيب እሺ ما قال لا تراه الأبصار እንደዛ አላለም ወለም የቁል ላ ተራሁ ልአብሳሩ አላለም ቁርአኑ አደርስበት ምንድን ነው ያለው እንጂ እሺ قال لا تدركه እሺ ወነፍ እሺ እንደዛ ነው አለው و- ونفي الإدراك غير نفي አብሳ እሺ አሩያ ሹፍ ሹፍ እዚህ ላይ ኢድራክ ማለት አደርስም ብሎ ውድቅ ማድረጉ አይዋ መመልከቱ ደግሞ ውድቅ አላደረገም የተለየ እኮ ነው ሹፍ እዚህ ላይ አልገባችሁም ወነፊው ኢድራክ ላንተ ገብቷል ወነፊው ኢድራክ አደርሶበትም ብሎ نفي ማድረጉ ውጥቅ ማድረጉን አደርሶበትም የምትለውን ቃል ውጥቅ ማድረጉ አይዋ ሩእያው ውጥቅ ውጥቅ አላደረገም ማያቱን ውጥቅ አላደረገውም በደንብ ነው የገባችሁ ጠዋት ነው የገባችሁ እኛ ለምን ትለፋላ አትለኝም እንዳንተ ምን አስለፋ አትለኝም فالأبصار لا تراه أيوة فالأبصار بلو عين أيوة عينوك دمو الله ما تتلم تراهم طيب، نعم نعم عياذا بالله ذنب بالله طيب وما أنسى يلا وشي أو سباق بال أيوة سباق بالإيان قبل سباق باللسان يلا طيب فالأبصار تراه بلا አይኖች አላህን ታ ይመለከታሉ ነላተ ነገር ግን ይመለከታሉ ነገር ግን ደግሞ ጠቅለል አድርገው ጉዙፋን አልከው አንተ እ ይህን ሙሉ እንዳለ ደግሞ አይኗን ውስጥ አስገብታ ማት አትልም ዋድህ ነው طيب እሺ لا تحيط به ሱብሃንአላህ አልተመካከርንም ከሼክ ሳልፎ ምንድነው ዛሬ እ لا تدومون فجلسني في رؤيته ከምን حديث لا تضامون يئذر قل لا تضامون አትጨናነቁም ማለት እኮ ነው አላህን በማያት ላይ አትጨናነቁም ዞር በሉልኝ ኤይ አንዳችሁ አንዳችሁን አታሰግሩኝ ዞር በል እኔ ለማለት ነው ሊመለከቱ አትልም አንተም በቆምክም በቆምክበት እሱም ደግሞ እዛው ነው واضح يا اخي يلا فالإدراك هو الإحاطة بالله جل وعلا ፈኢድራክ ተብሎ የሚጠራው ደግሞ አላህን ደግሞ በአይን ውስጥ ሙሉ በሙሉ በአይን ውስጥ ማስገባት ነው ይህ እሺ ጀለ ዋላ ፈሁም ወኢን ረአውሁ አልጀነ ነገር ግን እነሱ ሳይዋ ሙእሚኖቹ አላህን ጀነት ውስጥ የሚመለከቱም ቢሆን ነገር ግን ደግሞ ሙሉ በሙሉ ደግሞ በአይናቸው ውስጥ ማስገባት አይችሉም። እሺ ፈልመንፊዩ ሩእያ አይደለም። እዚህ ላይ ደግሞ ቁርአኑ ደግሞ ውድቅ ያደረገው ደግሞ አይዋ ኢሃጣን ነው። ከባችሁ ሙሉ በሙሉ አላህን ጉዙፋን እንዳለ ውስጥ ለማስገባት አትችሉም ማለቱ ነው እንጂ ማያቱን አይደለም አይዋ መታት ትችላለች። ነገር ግን አይዋ ላ ትሒጡሁ ማክባት አትችልም። ሙሉ በሙሉ ደግሞ ማየት አትችልም። አይዋ ላኪነሃ ተራሁ ቢሙጁብ አድለቲ አይዋ የምታየው ግን በማስረጃ ነው የምታየው። ማስረጃ ቢሙጁብ አድላ እንዳለ ማስረጃ ብለው ማስረጃ እንደሰጣ ነው የምታየው እንጂ አይዋ ጀርባውን እጁን እንደዚህ አይደለም። ያ ዘምላ አይዋ የአላህን ፊት ታያላችሁ መስረጃ ያስቀምጥልን በስተጀርባውን እጁን እግሩን አለ ቢሙጅብ አድላ የሚለውን መስረጃ በምትሰጠን አይዋ መልክ ወይም ደግሞ መስረጃ በምትሰጠን መንገድ ማለት እኮ ነው ያለው ወልጀምዑ በይነ ነሱሲ ሁወል ዋጅብ ነሱዎቹ መስረጃዎቹን ደግሞ ማስታረቅ የግድ ይላል እዚህ ላይ የትና እስ እጃችሁን አውጡና የትና የት የትኛ መስረጆች ናቸው እዚህ ላይ የተጋጩት እጅን አውጣና ንገረኝ እስቲ መናገር አይቻልም በአፍ እጅ በስተቀር ንሱሶቹም መስታየው እዚህ ላይ የሚለው ይኸው ይኸው እዚህ ላይ طيب ወልጀምዑ በይነ ኑሱሲ መስረጃዎችም መካከል መስታረቅ ደግሞ ዋጅብ ነው ግድ ይላል የትኛ ነሶች ነው መስረጆች ናቸው የተጋጩት እስቲ ለአንድ ደቂቃ እስቲ ሁለት ደቂቃ ይመለከቱ እስከዛ እሺ ራህን ሁለት ደቂቃ እስቲ እንስ- የትኛ አሁን እስቲ እዚህ ላይ ስንት ሰው ነው እጅ ያወጣው መናገር አይቻልም ሐራም ካልነው ለአንድ ደቂቃ ይቻላል እሺ እስቲ እጃችሁን አወጣችሁ ለማለት እስቲ ارفعوا ايديكم طيب بين قوله تبارك وتعالى لن تراني آه وقوله لا تدركه الأبصار وبين قوله أي وإنكم ترون ربكم يملونه እናንተ ቅያማ እነዚህን ማትኮ እነዚህን ሌላ ደግሞ ምንድን ነው ሹፍ አላህን ገ አይዋ አላህን ማት ይቻላል ለቁርአን እዚህ ደግሞ ለእንተና ነው ያለው ሌላ ቦታ ላይ አትድርኩ አለው እነዚህ ማስታረቅ ይግድ ይላል ይላል ዋድህ ነው አይዋ እነዛ ለእንተራ ነው ያለው ፊ ዱንያ ነው ውጁሁ ዮመዲን ናዝረ ማለት ፊልጀና ነው። መቶ ደግሞ ሹፍ ይሄ ለንተራኔ አላህ አለምን ላለው ሰው ምን ትላለህ? ፊ ዱንያ ትላለህ። ውጁህ ዮመይድን ናዝረ ናዝራ የምትለው ቅያማ ቀን ነው እንጂ ዛሬ አይደለም። ገባችሁ ያ ኢኽዋን? አይዋ ነፍሶቹ መስረጃ ቁርአን ደግሞ የተጋጨው እንደሆነ መስታረቅ የግድ ይላል፣ ዋጅብ ነው። ወልጀምዑ በይነ ኑሱሲ በይነ አልአዲለቲ በለው በመስረጃ መካከል ደግሞ የተጋጩት እንደሆነ ማስታረቅ የግድ ይላል። ዝም ብለህ ማለፍ የለበትም የለብህም። ቁርአን ሌላ ምን ይላል? አዎ ሌላ ወቅፉሁም ኢነሁም መስኡሉን ቁርአን አይልም እንዴ? አይልም አብዱል ማን ጠየቀ? ያ አኺ ማ ወቅፉሁም እነዚህ ቆሻሾቹን አቁሙ። አይዋ እነዚህን ኩፋሮቹን እነሁም መስኡሉን ይጠይቃሉ ይላል ቁርአን አይልም እንደ ቁርአን የትኛ ሱራ ነው እ ወቅፉሁም ኢነሁም ጠይብ ሌላ ቁርአን ደግሞ እያ እያ ምን ላል ሌላ አያ አለች እም ላ ዩ- አዶ ምን አሳዋይ እ ላ ستكتب شهادتهم ويسألون ولا لا يسأل لا أيوة ولا يسأل عن ذنب إنس ولا, إنس ولا جان بارك الله فيك بارك الله فيك وضع الله في موازين حسناتك ومن أراد أن يذكر أيضا طيب <laughs> أزي لا شبم لا يسأل አይጠየቁም አቶ እኮ ከወንጀሎቻቸው አይጠየቁም ኩፋሮቹ ትላለች አያው ዋድህ ነው እችኛ ደግሞ አቆማቸው ይጠየቃሉ ማለት እኮ ነው ኢዘን አልተጋጨም እዚህ ላይ ዑለማዎች አልተጋጨም ወይ አኪ መረዳዳችን ደግሞ ነው የተጋጨው እንጂ ቁርአን አለም ያሉ ዑለማዎች ይሄን የፈለጋችሁ አለም ተጋጭቷል ቁርአን የፈለጋችሁ እናንተው ቁርአን አልተጋጨም መረዳዳችን ለቁርአን ግንዛቤ ያለኑ ነው የተጋጨው እንጂ ቁርአን አለ ማለታችሁ ነው ተጋጭቷል የፈለጋችሁ አይደለም ከሸኮቻችሁ የሰማችሁ <laughs> እ እ ነገር ግን ቁርአን አይጋጭም። واضح ነው ፋህማችን ነው ናሙ ወልዋጅብ እንደዛ ማለት አለብን። ተአዱባ ማል ቁርአን ለቁርአን አደብ አደረግን ማለት እኮ ነው። ነገር ግን እዚህ ላይ ቁርአን ዛሂሩ እንደዚህ ተጋይቷል። ዛሂሩ በሉ እናንተ ዛሂሩ ላኪን መዓኒ ምንድን ነው ይጠየቃሉ። ሲጠየቁ ግን አይዋ የክብር ጥያቄ አይደለም። አዱንያ ላይ ምን እየሰራችሁ ነው የቆያችሁ? እንዴት ናችሁ? ምናምን እንደዚህ ቀስ ብሎ አይደለም። አፈረባታችሁ ምን ላይ ነበራችሁ? ቢተሐኩምን ሹፍ እየተቆጣ ማለት እኮ ነው። ዋضح ነው። ጀምዑ እንደዛ እኮ ነው ማስታረቅ። ብዙ ነሶች አሉ ቁርአን ላይ እዚህ ላይ ለምሳሌ ነው ያመጣነው እንጂ ቁርአን ደግሞ ብዙ አለ። ዛሂሩ ማለት እኮ ነው እንጂ ፋህም ነው የበኒ አደም ነው እንደዛ አደበማል ቁርአን ነው አዶ ምን አሳዋይ امم ايه ايوه نعم كبراهو وقفوهم انهم مسؤولون امم غرغرا متريكم بروني بر فهدو ሚላ بعد سؤال ተይቻ ከሱአል በኋላ እነሱም ምራቸው ወደ ጀሃነም እንዲገቡ ማለት እኮ ነው بعد السؤال ነው የለ ايه لأنه إذا حصل شيء من الاختلاف بين الصوص يو شيخ ሳልፎ ايه ከኔና ካንተ በላይ ምን እያሉ ነው لأنه إذا حصل ከተገኘው ايوه እሺ የሆነ ነገር ከተገኘው ደግሞ በነስ መስረጃ መካከል እክትላፍ የሚባል ከተገኘው ቁርአን ከተጋጨው فمهما أمك بمتش من دو مهما جئت مهما جئت زلال متلني أمارنيا مهما عملت مهما جئت بهواس لن نقرأ منم ممكن ما تكون منم ممكن جمع إيش بمتشم እሺ ዩጅመው ምንም እንኳን ማለት ነው ባረከላሁ ለክ ምንም እንኳን ደግሞ መስታረቅ ደግሞ መች ከሆነ ይ- አይወ እንድታረቅ ይደረጋል ት- ዊፋቅ ታረጋለ እንድስማማ ታረጋለ ማለት እኮ ነው እሺ وهذا واضح والحمد لله وهذا ما جمع ተብሎ ቢጠራ በዑለማዎች ደግሞ ግልጽ ነው طيب ነስ ደግሞ ቁርአንና ሐዲሶች ከተጋጩ ምን ያስፈልገናል ሶስት ነገሮች ናቸው የሚያስፈልጉን ይሄ እርሳስ ያለው ረግ- ሰው ይጽፋል የኔን አማርኛ ፈርተን ያ ትክክል ነኝ እኔ ሲጠፋ ደግሞ እነግርሃለሁ አረቶ ያ እሺ አይዋ ነሶቹ ነሶቹ ከተጋጩ አይዋ አራት ነገር ወንደ ጅምሁር ሶስት ነገር ያስፈልጋል አንደኛ ደግሞ በመጀመሪያ የሚቻል ከሆነ አልጀምዑ ኢዛ ተዓረደት النصوص أو إذا تعارض النصوص بعضها ب... أيوة مع بعض ፈዩጅመኡ በይነሁማ ይ ፈዩጅመኡ በይነሁማ በሁለቱም ነገር ደግሞ የይዋ ታስታርቃለ ወይም ደግሞ ይዋ ታስማማለ ማለት እኮ ነው ያ ዋቤ ነው ሁለተኛ ደግሞ ምንድነው አይዋ ነስክ ወይም ደግሞ ተርጂህ ታረጋለ ተርጂህ ታረጋለ በለው እዛ ላይ አንዱን ነስ ከአንዱን ታበልጣለ ተርጂህ ማለት ተርጂ አንዱን ነስ ከአንዱን ታበልጣለ ይሄን ነው የሚበልጠው ብለህ ታልፋለህ አይዋ ተርጂህ ሶስተኛ ምንድነው አይዋ ወይም ደግሞ ነስክ ታረጋለህ እችኛ ደግሞ አያው ተሽራለች በየትኛው በዚህ ብለህ ታልፋለህ እነዚህን ሁሉ ደግሞ የማይቻል ከሆነ አተወቁፉ ዋድ ነው አተወቁፉ ማለት ጀምዕን ያለማድረግ ተርጂህን ያለማድረግ አይዋ ነስክን ያለማድረግ ወይም ደግሞ አንዷን አንዷን ሽራለች ሳትለው ተወቁፍ ያስፈልጋል ገብቷል እንዴ ተርጂም እናደርገው አይዋ ተርጂማ ሁለቱ ነፍሴዎች ከመጡ ከመጡ አንዱን ደግሞ አንዱን ተካ- አን- አንዱን ከአንዱ ታበልጠዋለህ ማለት እኮ ነው ራጂማን የበለጠውን ማለት እኮ ነው ታበልጣለህ አዎ እነዚህ ሶስቶቹን ካልቻልን ነው ተወኩ ወደ አይዋ ተውቁፍ ነው ወደ ዛም ሶስቱን ካልቻልን خلاص ካልቻለው ካልቻልኮ ማቆም ነው خلاص እም፣ ዝም ብለህ ተውቁፍ አዎ በሁሉም ደግሞ ማስራት የለብህም አልገባህም ታዲያ ምን ታደርጋለህ واضح ነው يا اخي ليس واضح امم ايه وكلام الله يبقى لا يتناقض أبدا ወሰለቀ እንበለው ተወቁፉ ያለ እውቀቱ ከመናገር ተወቁፉ አይደለም ዑለማ ሆነ ማለት እኮ ነው እንጂ ዑለማ ማለት ሆነ ነው እንጂ ዝም ብለህ ጃ- በጃህልነት አይደል ይሄ ማጠየቅ ነው አንተ አሁን አዋቂ ነህ አንተ ሌላን ነው አሚይ ምንም የማያውቀው እሱ ደግሞ ተውቅፍ አይባልም ይሄ በዑለማው ነው ዑለማዎቹን የሚከሱ ነው እናንተ ይሄ ዑለማዎቹን ነው እንጂ አይዋ ዑለማዎቹን ነው ራስኾችን ነው በጣም ዕልምን በደንብ አይዋ የሸመቱ በደንብ ዕልምን የሚያውቁ እነሱ ነው እንጂ ለይሰ ጃህል ከሆነ ሄደው ይጠይቃል فاسألوا أهل الذكر إن كنتم لا تعلمون እሺ ዋዝ ነው ያኺ عامي ደግሞ ቤት ቁጭ ብሎ ደግሞ እኔ አልጠይቅም አይ እኔ አላውቅም አነ ከተዋሶ ቢህ ደግሞ ጀባ ሀዳዶቹን ስትመለከት ዝም እንዳትጠይቅ በቃ እንዳትጠይቅ ይላል ዝም በል ይሄን ነገር ምንድን ነው ሁጅ መስረጃ አምጣ እኔ አላውቅም ከዛ ተመለስ ለአለም መለስም ሱብሃንአላህ ወይ እነሱም መስረጃ አምጣ ታዲያ ኢያዘን ቢላህ መስረጃ ማምጣት ነው ያ አኺ መስረጃ ካልቻልከው خلاص ዝም ብለህ ሙቀልድ አክዱ ቀውል القائل بدون ሁጃ ወይም ሁጃውን ዝም ብለህ ሁጃውን መስረጃውን ውሰድና ቁጭ በል አይ አልፈልግም قبل يوم الجمعة الماضي ደወሉልኝ ሁለት ልጅ አንድ ሁለቱም ኢኽዋኖች ናቸው እም ኢኽዋኖች ናቸው መንሱር የሚባል ቤታት መንሱር እያል አሁን ሙአዚን ሆኖ እዚህ ሻ- ትልቁ መስጊድ ሙአዝ- ሙአዚን ሆኖ የሚያገለግለው ሶ ሁለተኛ ሙአዚን ነው አይቷል መሰለኝ ጠይም አይደለም ታውቃላችሁ እሱና አንድ ዲኑ የሚባል هو من ጉራጌ ይደል فكان إخوانيا بحتا ምንም ሸክል የለው ኢኽዋን ነው ደወሉልኝ እና የት ነው ያለ ያሉ አይ እዚህ ትልቅ መስጊድ ነኝ መጡ ለምን የፈለጋችሁ አይ የሆነ ነገር ልንጠይቅ ነው ነው خلاص ጃው ተክፊሮቹ ደግሞ እን- አንተን ሊያናግር ይፈልጋሉ አለ እሱን ሊያናግሩ ምናምን አሉ ይምጡ አሉ ነገር ግን ሸርጥ ዑለማዎቹ የሚሉ ግን በዚህ ላይ ከሙብተዲአ ጋር መናገር አይቻልም ይላሉ ካሳወቅከው በኋላ ከነሱ ጋር መናገር አይቻልም። ከዛ በኋላ ተመልሰ ከነሱ ጋር መናገር አይቻልም። ቃሉ ስለ ተክፊር የሚያውቅ ከሆነ አረብኛው ተክፊሩን የምትላን ቃል ተክፊሩ መስከፈር ሳለ በአረብኛ የሚያውቅ ከሆነ ከምንድን ነው ሰርፏ? ይህንን የሚያውቅ ከሆነ ከከፈራ ነው ወይ ማዳ ከከፈራ ከምትል ነው ከሙضዓፍ ነው ከሳልም ነው የሚባል ሙضዓፍ ማለት ተሽዲድ ነው ሽዳ አለበት አይደል እንዴ ከፈፈራ ማለት እኮ ነው። ከፈረ የሚለው ከፈፈራ ዋዝኖ ሽዳ አንዷን ፊደል ወደ ሁለት ይለውጣል። ይሄ ሙضዓፍ ይባላል። ይሄ ፊዕሉ ድርጊቱ ይኸው ضرب ስትል አሁን ሳልም ነው። ይሄ ضرب ስትል ሳልም ነው። ምንም ሽዳ ያለበትም ضرب ካልኩ ደግሞ ሌላ ነው እሱ ዋድህ ነው። ضرب ማለት እኮ ነው እዛ ላይ ዋድህ ነው። እዚህ ላይ ከፈረና ከፈራ የሚል ማዳ ከፈረ ዩከፍሩ ከፈረ የክፍሩ ከሚል የተለየ እኮ ነው ማዳው ከፈረ ዩከፍሩ ተክፊረን ነው ከፈረ የክፍሩ ኢክፋረን ከፉራ ነው የተለየ ነው ማዳው ይሄንን ማለያት የሚችል ሰው ነው አንድ ዋሉ ሁለተኛ ደግሞ ነሱን መቀበል የሚችል ነው ሶስተኛ ደግሞ ወመን ለም ያህኩም ቢማ አንዘለላሁ ፈኡላኢከ ሁሙል ካፊሩን ዛሊሙን ፋሲቁን የምትለውን አለም ነሱ ይዞ የሚሉት ጠይብ ሀል አያ ይችኛው ደግሞ የዑለማዎቹን አቋል እዚህ ላይ መቀበል የግድ የዑለማዎቹን ቃል የሚቀበል ዋድ ነው አይዋ አይዋ ሶስተኛ ደግሞ ይሄን ነስ ካልቻለው ነፍሱን ደግሞ መመለስ የማይችል ከሆነ እዛ ደግሞ ሸሃዳ እንዲይዝ ሰው ፊት ለፊት አላኩልን ጃህል ከሆነ ደረሳም ከሆነ ኡሱል ምናምን ቀርቶ ክታቦችን ያልቀራ ታምጣ አልኩት። እስካሁን አላመጡም። ስራም ካለው ዝግጁ ነኝ አልኩት አልኳቸው። ለም ያቱን አንዷ 06 ደግሞ ባልዩዋን ታስከፍራለች። ባልዩዋን ምን ቀቢላ ትቁም አይዋ ጉራጌ ናት። አይዋ ስልጤቱን ማላኩልን ተተሐደሉ ገል ኦሮሞ እንዳልሆነች ታውቃለሁ። ቃል አሁን ደግሞ ባሊዋን ታስከፍራለች። ሰውየው መጥቶ ነበር የዛሬ ሁለት ዓመት ነው እኔ ጋር መጥቶ እንደዚህ አስቸገራኝ። እሱም ደግሞ ወደ ተክር እየሄደ ነው። ሶስት جزء ነው የሚቀራ፣ እሷ አምስት جزء ናት። ስንት جزء ነው የቀረሽው ስላት ንቃብ አድርጋለች። አይ እንደዚህ የከሌ እንደዚህ ያለው እነማ ምናምን መሻይኮችን ጠቀሰች። ያው እህቴ ሰውን ማስከፋት ትንሽ ቀላል ነገር አይደለም። ነቢዩ ስላ ስለም በሀዲስ እንደዚህ ብሏል። አይዋ ሰውዮ ደግሞ የምታስከፍር ሰውዮ እንደዛ ካልሆነ ኩፍሩ ባንቺ ላይ ይመለሳል። እኔ ዘንድ ደግሞ እሺ እሺ ምናምን ብላ ነበረች። ለካ ለሴትነቷ ነው እንጂ ዝም ብላ እዛ ሄዳ አሁንም ፋላ ዛለት አለው። ሁለቱም እኔ አስቸግረኛለች አለው። እሱ ነው ጠርቶ ያመጣ ፈለይ ሁሉም ደግሞ አስቸገሩኝ። አሁን ደግሞ የበለጡ ሆኖ አለው። በል እሺ ማዛ አክሩም ተስ አክሩም ተስአሉሁም ኢላ 05 06 በል እሺ በል እሺ አትቀበል ምን ነበር ከላሙ ላይ ላይ ተናቀዱ አበል ያ 06 ንግግር ደግሞ አይጋጭም፣ አይፈራረስም። አንዱን አንዱን አያፈርስም ማለት እኮ ነው። በል ይፈስሩ ባዕዱሁ ባዕድ ነቅድ ማለት አንዱን አንዱን አያፈርስም። እሺ بل يفسر بعضه بعض ባዕዱሁ ባዕዳን አንዱ አንዱን ይተርግማል በዚህ ላይ ደግሞ ቁርአን ያላቸው ደግሞ ተፍሲር ተፍሲር ቁርአን ያላቸው ቁርአኑን በቁርአን መፈሰር የምታውቁ አልኢማም ሼክ አሽንቂጢ አልኢማም ሼክ አሽንቂጢ ሼክ አልአላማ አልኢማም አልአላማ ሙሐመድ አልአሚን ቢን ሙሐመድ አልሙክታር አሽንቂጢ አይዋ الجكني الموريتاني الإفريقي بالله بيالو أيوة صاحب أضواء البيان في إيضاح القرآن بالقرآن مم. قرآن قرآن يفسرال واضح نو عنده سلا زكاة من ناقر كونه وزانو سلا زكاة ناقرال أيوة أيركم دمو قرآن قرآن دمو يفسرال نعم إذن والقرآن بأقوال الصحابة والقرآن بقول إيش يلا يقولون أنت أما الذي የኹዙ አየተን ወየትሩኩ አየተል ኡኽራ አለ። እነዚህ ለእሱን የምታዘዝተው አያ የሚወስድ እሱን የምታስጠላ አያ እዛ ጋር የሚያደርግ ሀዛ ይሄ ደግሞ ከሙብተዲአ እኮ ነው ከሙናፍቅ ነው በለው። ሙናፍቅ መባል እዚህ ላይ ጥሩ አይደለም። ዘይጊ ማለት ሙናፊቅ ነው። በአያው ላይ እንደዛ አይደለም። እዚህ ላይ ቁል ሚነል ሙብተዲዓ በለው። እዚህ ላይ ሚነል ሙብተዲዓ በለው እ قال تعالى فأما الذين في قلوبهم በልቦቻቸው ደግሞ فيتبعون ما تشابه ሸያ ተሽቢህ እንትና አላቸው ያለባቸው ወይም ደግሞ አያውን ደግሞ ወደ ሌላ ለማፈስተር ፍላጎት ያላቸው አይዋ ሙብተዲያ የሆኑት ፈየተቢዑነ ይከተላሉ ማ ተሻምም ቁርአን ውስጥ ደግሞ ተሻቡ ያለበትን ብቻ ይከተላሉ ابتغاء الفتنة ምን ፈልጎ ነው ያኸ ምን ፈልጎ ነው ኢብትጋ አልፊትናን ፈልጎ ነው ወብትጋ ታዊሊሂ አይዋ ወደ ሌላ ደግሞ ለማፈሰር ትርጉሙ ወደ ሌላ ደግሞ ለማቀየር ይፈልጋሉ እዚህ ጋር እዚህ ጋር فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله ولا يعلم تأويله إلا الله بل وقفوا الزلاي والراسخون توم تو وقفون واجب ነው እዛ ላይ ወቅፉ እንደ المجودين ተጅዊድ ዕልም ተጅዊድ ታውቃላችሁ አይደል እንዴ ወቅፉ እዛ ላይ ዋጅብ ነው አይዋ አንዳንዶቹ ደግሞ አይዋ لا يعلمه لا يعلم تأويله إلا الله والراسخون አለ አጥፍ አድርገው አይዋ የእሷን ትርጉም ተሻቡ የሆነው የሚመሳሰሉትን ተሻቡ ያላቸውን አ የሚያውቁ ትርጉም አላህና ራሲኮች ዑለማዎች ናቸው ምናምን የሚል ሰው አለ ነገር ኢላላህ ብለ ቆምና ወራሲኩም በለው ዋድህ ነው እዛ ላይ ኢዘን የቁሉን ኢብትጋ አልፊትናን ፈልጎ እኮ ነው ደግሞ الله الرحمن عرش استوى تشابه اللبات والقرآن محكم ومتشابه والقرآن ناسك ومنسوك والقرآن وعد وعيد واضنه والقرآن فيها الحدود وفيها القصاص ايه قرآن نعم بزون تنالو ايوه ناسخنا امرنا نواهي الله ايوه النزيه قد ما كتر لا ليش نزيه ما والعلم المحكم ما علم معناه والم... أيوة، والمجمل ما أبهم معناه محكم ما لا ترجم متاوق ما لا تكونه أيوة ترجم ما يتاوق دمو أيوة آيات شالو قرآن وست إيه طيب مثلا طه إيه صاد والله أعلم بمراد ذلك بل ناله طه يا محمد سمناو تقول المبتدئة አሊፍ አላህ ነው ላም እንደዚህ ነው ምን ከየት ነው ያገኘው قل خلاص مم. مو ايوه يلا يكفي يه فالقرآن يستدل به كله ቁርአን በሁሉ ነው እንጂ አንዱን ሹፍ በሁሉም መስረጃ ይደረጋል ግማሹን ደግሞ ወስደ ግማሹን መቶ አለም አሁን ዒልም ተውሂድ ማለት ተውሂድ ዒልሙን አላህና ራስኮቹ ያውቃሉ ማለት ነው ኢንካር ማለት ወይስ አላህ ከዚያም ራስኮቹ ነው ማለት ነው ላ አላህ ብቻ ነው የሚያውቀው ተሻቢ የሚያውቀው አላህ ብቻ ነው ወራስኩን ወቅፍ ነው አይደለም ቁርአን አመን የሚጫሜ ወቅፍ አለ ወቅፍ አለ እዛ ዮ فأما الذين في قلوبهم زيغ በልቦቻቸው ደግሞ ኒፋቅ ያለበት ወይም ደግሞ ቢድዓ ያለበት ይከተላሉ ቁርአን ውስጥ ደግሞ ተሻቡን እየፈለጉ ይከተላሉ እ ጣሃን ይተረጉማሉ ዝም ብሎ ፈየተቢዑነ ማተሻ ምኑ ኢብትጋ አልፍትና ፊትናን ፈልጎ ነው የሚከተሉት። እዮ ታዊሉን ወደ ሌላ ለማፈሰር ደግሞ አላህ ያልፈለገው ወይም ሰለፎቹ ደግሞ ያላዩት አሰሓባ ወታቢዑን ወአትባዑን ዋድህ ነው ጠይብ ወላ ያዕለሙ ታዊለሁ የተሽቢህን ደግሞ የሙሻባሃትን የሚመሳሰሉትን አያዎቹን የሚያውቁ ማንም አያውቅም ማ በስተቀር ኢለላህ አላህማ ወራሲኩን የምትለው ወቅፉን እዛ ጋ ነው ወቅፉ ዋጅብ ነው አላህና ራስኮች አትልም ገባችሁ ያ ይኸዋን አጥፍ አድርጎ ደግሞ አንድ ዑለማዎችና ሌላ ሰዎች ምናምን የሚሉ አሉ ሙብተዲያኖች ናቸው እነሱ በል كل من عند ربنا كلهم كالله نو المتشابه أيوة والمهكم كالله نو أيوة والناسخ والمنسوخ كالله نو وليس أن تقول أن لنا هذه الآية أي آية وأي آية وأي حديث أيوة يخالف قول شيخنا فهي إما مؤولة أو منسوخة إلى عياذا بالله عندك هنا في إمام سرخسي سرخسي إمام سرخسي بال إمام سرخسي رحمه الله نعم مساكون النزيم لال إمام سرخسي من لال أي آية من نيوم القرآن آيانا من يوم يحديث آية የሼካችን የአባ ሐኒፋን ቀውል የምትካለፍ ከሆነች ወይም ደግሞ እችኛ ተሽራለች ብለን እናልፋለን። ወይም ደግሞ አይዋ ምንድነው ሌላ ትርጉም አላት ብለን እናልፋለን እንጂ አንቀበላትም ይላል አልኢማም ሰረክሲ رحمه الله ግን ጥሩ አይደለም አቋሉ ግር ዑለማዎቹ رد رد አድርጎበታል ማለት እኮ ነው። ግን رحمه الله የምንለው እዚህ ላይ اجتهاد አድርጓል። خطأ ነው የሱ قول ደግሞ ትክክል አይደለም። ይሄ ለይስ ሙብተዲ አይደለም ሰውየው ግን ኢጅቲሃዱን እንትን አለው ኢማም አባ ሐኒፋን እ አዎ ኢማም አባ ሐኒፋን እንትን አድርጓል ያ አኺ ሱብሃንአላህ ጥሩ አይደለም ያ አኺ ይሄንን ሼክ ያለው ይህ ሐዋሳ ሰውየው ኢማሙ ጋለው በስተቀር እንትቀባለ ቀበለም አልፈለግም አልፈለግም ይህ በስተቀር ይህ ሀጃሰን እዚህ ጋር አለው አሁን ወአለይኩም ሰላም ይህ ሀጃሰን ቀውል በስተቀር አልቀበለም والقول قوله سلام اي درسين ساعة ربع مولا ولا كلين جرتو مالت وان كلين جرتو مالت وني توري قرا قرا قرا اما جمع رتون نقول كلين دبني مري كما يقول الراسخون في العلم وان غري وان ادت لك جمع كيسك قطن كلين في الانمي جمع كيست نغني جمع كيست نغني جمع كيست Kaleen امم boodamta nafaka. بودا مت هي لكنوز شاهد وكفى الله المؤمنين القتال أتقرأ من أنت؟ كما يقول كما إيه. يقول الراسخون في العلم أيوة نعم እንደ ራስኮቹ ዕልሙን በደንብ የተረዱ እንደሚሉ ሰዎች فيفسر إيه. يفسر እ القرآن ማሊ ነገሌ በጣም ማሊ ወላሂ እንጅሩ አቦ እንዱበኔ ዱበጤ በረ ዲበራ ዲበት ዱበኔ kana himnu nama dhoffanna nama keessummaa dhofsina kana waan dubbatanii miti nama irratti illee dubbatanii hingeessin umar no dubban shaahida fidi laal lamaan laal abboo Umartu manuma hin jenne. Hmm, umar kam abadan umar mor mineeyyu Alladhi yajlisu indakum. طيب يلا ايشي عمر يفسر القرآن بعضه بعضا ቁርአን አንዱን አንዱን ይተረጉማል እሺ ولا يختلف ተሊፉ أبدا አበደን አይጋጭም ደግሞ ትርጉሙ አይጋጭም ሰው ነው የሰው መረዳዳት ነው ደግሞ የሚጋጨው እንጂ የላው لأن الله نفى عنه الاختلاف አይዋ አላህ ደግሞ ከቁርአን ደግሞ እክትላፉን ደግሞ አይዋ ወግዶታል አይ አስወግዷል ማለት እኮ ነው قال تعالى أفلا يتدبرون القرآن እም ولو كان من عند غير الله وجدوا فيه اختلافا كثيرا እዚህ ላይ ሹፍ አፈላ ተደብሩን አያስተውሉም እንዴ አያስተናብሩም አይዋ ቁርአን አያስተናብሩም ወይ ወለው ካነ ምን عند الله من عند غير الله ከአላህ ውጪ ከሌላ ሰው ቢሆን ኑሮ ሰዓቱር በቀራ ነው طيب وما في دبة ونا يعني ما جمع انت هنا ونقول Gaaybiin taanee dha. እንጅረን እንምነ ከለይሳ እንምነ ስላልመጡ እናደርጋለን طيب يلا እሺ لنرجع يلا بلو مم. أفلا يتدبرون القرآن ولو كان من عند غير الله አላ አያስተውሉም እነዚህ ሰዎች አያስተናብሩም እንዴ ወ- ቁርአንን ደግሞ ከአላህ ማሆኑ ደግሞ አያስተናብሩም ወይ ይህ ቁርአን ከሌላ ሰው ከአላህ ከሌላ ሰው ከአላህ ውጪ በሌላ ሰው ቢወርድ ኑሮ ለወጀዱ ፊህ እክትላፈን ከቲራ ብዙ ግጭትን ደሞ ይፈጠራል ነበር በመካከላቸው። አይዋ ለምንድን ነው ደግሞ የቀረው? ከአላህ ብቻ ስለወረደ ነው። አሽከለት አለይከ አንድ አያ ለአንተ ያልገባች እንደሆነ ቁርአን ውስጥ ትፈልጋለህ ደግሞ እችኛ ያልገባችን ብለህ ከእሷ ጋር የምትመሳሰለውን አያውስ ትፈልጋለህ ቁርአን ውስጥ ደግሞ አንዱን አንዱን የሚፈታ ካላገኘ ወደቱን ሱና ትሻገራለህ አይዋ ሱና ውስጥ ሄዶ ደግሞ እሷን የሚፈታ ደግሞ ታገኛለ። እምትርጉማት የእሷን ትርጉማት እኮ ነው ለዚህ እኮ ነው ጅምሁር ዑለማ ይላሉ አልቁርአኑ ቢልቁርአን ይሄ የምትወስደው ትርጉሙ ይኸው እንተብ እዚህ ላይ እንተብ ያ አኺ ያ መን ኩንተ ዜሮ አስር ተመልከት እንደ ወደዚህ አይዋ ትክክለኛ ተር- ተፍሲሩ የትኛ ነው አልቁርአኑ ቢልቁርአን واضح ነው والقرآن بقول الرسول صلى الله عليه وسلم والقرآن بقول الصحابة والقرآن بقول التابعين والقرآن باللغة العربية واضح ነው ይህንን ተመልከቱ ከዚህ ውጭ ምንም እንትን የለም قرآن بالقرآن والقرآن بقول الرسول والقرآن بقول الصحابة وبقول التابعين ثم باللغة العربية واضح نو اللغة العربية بمجرشة لاينات ايش فإن إيه. تجد في السنة ما ሱና ውስጥ ደግሞ ሽፍ ሱና ውስጥ ደግሞ የነቢዩ ስለ ሐዲስ ውስጥ ደግሞ ቁርአንን የሚተረጎም ደግሞ የእሷን ትርጉም የሚፈታት ካላገኘ فإنك تذهب إلى أقوال الصحابة አይዋ ወደ ሰሃቦቻቸው ንግግር ትላለህ፣ አቋላቸውን ትመለከታለህ። ቁርአን ውስጥ ምን ብሏል እስቲ? ايوه قال ابن عباس او ላመስቱም النساء مثل ቃል جماع ይላል سيتوچن جماع درجاچو اندون ይላል واضح نو طيب አሁን ወደዚህ አሁን ታቢዎቹን ደግሞ አሁን እንመለከት እስቲ قال سعيد بن جبير حجاج بن يوسف الثقفين ነው ان ይህንን من كبار علماء التابعين قال من قال ايوه ولا تتبعوا السبل من قال الشبه والبدع والخرافات لال واضح ነው የእነሱን ነገር መከታተል ከነዚህ ካጣው ወደ አረብኛ ነው እሺ ያለም الذين رووا عن, عن الرسول እነዚህ ሰሃቦቻቸው ከነቢዩ ሰለላሁ ዐለይሂ ወሰለም ያወሩ ናቸው እሺ تجد في أقوال ሰሃቦቻቸው ከነቢዩ ነው ያወሩት እሺ እ ተጅዱ ፊ አቋሊህም በንግግራቸው ከንግራ- በንግግራቸው ውስጥ ታያለ ደግሞ ማዩፈስሩ አያ አያውን የሚፈስር አለቲ አሽከላት አለይከ በአንተ ላይ ደግሞ ቁርአንን ያመሳሰለችውን ደግሞ እሽካል ያደረገችው ለአንተ እንዳይገባ ያደረገችውን ደግሞ እዛ ውስጥ አቋላቸውን ከተመለከትክ በኋላ እዛ ውስጥ ነው የምታየው القرآن ولله الحمد محفوظ ما شاء الله. في لفظه وفي معناه ማሻአላ ጥሩ መት ነው የምትቀረው ቁርአን ደግሞ አላህ በይነ ሸጥረተይን ነው ይ በይነ ሸጥረተይን ነው ይችኛው ቅንፍ አይደለም ይሄ ምንድን ነው ትሉት መሐመድ ናስር እ ጭረት ጭርር ጭረት ጭረት ጭርትስ በሽታ ነው አለ አዎ ለዚህ እሺ ጥረት እይ እይ አላህ በሽታ በጥረ አይነከን እና طيب እሺ በል القرآن ولله الحمد محفوظ ቁርአን ደግሞ ተጠቅቧል ፊ ለፍዚሂ በመትኑ ደግሞ ለፍዙ ለፍዙ እንዲህ ይሄ ለፍዝ ይሄ ነው ለዚህ ማለት እሺ ወማዕናሁ ፊ ትርጉም ደግሞ ተጠብቋል። አላህ ይጠብቋል ማለት እኮ ነው። ላይተቃረዱ ወላ ቁርአን ደግሞ አይጋጭም፣ ደግሞ አይፈራረስም፣ አንዱ አንዱን አያፈርስም ማለት እኮ ነው። የተረዱ ፊ አፍሃም አልበሸሪ አይዋ የሚጋጨው አይዋ የሰው ደግሞ ማረዳዳቱ ነው እንጂ በቁርአን ውስጥ ቁርአን አይጋጭም ማለት እኮ ነው። በዳህሩ እንዲህ ስታየው ደግሞ አንዳንድ ቦታ የሚጋጭ ይመስላል። ነገር ግን የኛ እውቀታችን ይሄን ያህል ስላልደረሰው አይዋ እንደተጋጨ ይመስላል ማለት እኮ ነው። እሺ وكذلك المتعالمون الذين لم ሙተዓሊሙን የምትል ቆም በ- ላይ ቆም እስቲ ትንሽ وكذلك መን ሁም المتعالمون ሙተዓሊምን ማለት ሼክ ላይ ያልቀራው ካሴቱን ብቻ የሚያዳምጥ ቪዲዮ ምናምን ብቻ የሚሰማ የሚያየው አይዋ ሼካችን እንደዚህ ብለዋል የምለው መጅልስን ደግሞ ሀልቃ ሄዶ የማይቀራው ምን አገባኝ ደግሞ ሙካሸፋ አለኝ የሚለው ሙካሸፋ ታውቃላችሁ እንዴ ሼኬ ሼህ ሰይድ ደግሞ ሐዋሳ ሳይመጣ ደግሞ ያስቀረኛል እዛ ሆኖ እሱም አይመጣም እም፣ ሙተዓሊሙ ይሄ ነው በዚህ ዙሪያ በጣም ሰፋ አድርጎ የተናገሩ ሼክ ዶክተር በክር አቡ ዘይድ ረሂመሁላህ ምን አህል ሱና ወልጀማዓ ረሂመሁላህ ዶክተር በክር አቡ ዘይድ ብዙ ሙአለፋትን አዘጋጅቷል ብዙ ሙአለፋትን አዘጋጅቷል من علماء هيئة كبار علماء المملكة الدكتور بكر أبو زيد رحمه الله بكر أبو زيد የዛሬ አራት ዓመት ነው የሞተው ሰለፊ ከሰለፊም ሰለፊ ያለፈው ነው ወላሂ ሙብተዲአን ሙአውል የሚያደርጉትን አንገቶችን በዚህ ሳይሆን በዚህ የሚያርደው رحمه الله رحمة واسعة مم. حلية طالب العلم المتعالمون أيوة فقه النوازل بزو مم. የሱ ክታብ ጥሩ ማሆና ስለሆነው ሼክ ሳል ኡሰይሚን ሸርሆታል አይዋ واضح هنا طيب الشي شرح لهم حلية بكر أبو زيد ليس حلية حلية الأولياء للم يعني مو سلا جرحنا تعدلنا حلية الأولياء أيوة سو دمو انتن طالب العلم نو يعني مو سلا جرحنا تعديل ضعيفنا دكاما يونو ما انت ايشي ايه وكذلك المتعالمون الذين عندنا متعالموቹ ያው ትርጉሙ ገብታችኋል متعالم مجلس ما የማይሄድ ዝም ብሎ በጣጥስ ወረቀቶቹን አንብቦ እኔ እንደዚህ ነኝ የምለው ያዘን ብላ ስተይዝ ብላ በል አይዋ ይሆነ ይሆ الذين لم يدرسوا العلم بلو علم يالتمارو ولم يأخذوا قواعد الإسلام وإن دمو يمسرجهم مسرت يالتوال وسدو يالقرو والمدارك والمدارك بلو علم دمو علم نحو ما تكون مدارك عربيا قنقا دمو يالتمارو ما تكون ايشيم يستدلون بلا فقه ያላ ፍቅህ ሳይማሩ ደግሞ ፍቅህ መስረጃ ያደርጋሉ ويثبتون أشياء ما أثبتها قبل- ما أثبتها قبلهم قبلهم أحد بلو ويثبتون يا أيوة يا ሰብታሉ ያረጋግጣሉ አሽያን ብዙ ፍቅህ ደግሞ ብዙ ነገሮችን ደግሞ ያሰብታሉ ማ አስበተሃ ቀብል አይ አህዱን ቀብለሁም ከነሱ በፊት ያለፉ ለማዎቹን ደግሞ ምንም ያላረጋገጡ ያላሰብቱ ደግሞ እነሱ ግን ያሰብታሉ አይዋ ከአህለል ዕልም ደግሞ አሁን ለምሳሌ መስአላ ፍቅህያ በነጅስ ማስገድ ሹፍ ወልሙተለብሱ ቢነጃሰቲ ፈሰላቱሁ ጣሂረቱን ይላል። ማኑ አህባሾች ናቸው። ወልሙተለብሱ ቢነጃሰ ይሄ ለዛ አረብኛ አይደለም። ይሄ ከራሴ አይደለም፣ አንተ የአህባሾች ናቸው። ወልሙተለብሱ ቢነጃሰቲ ፈሰላቱሁ ጣሂረቱን ይላል። ሙተለብስ ማለት ነው ነጃሳ ውስጥ ተቀምጦ በነጃሳ ነጃሳ ውስጥ የተንከባለለ ሰው ሰላቱን ከዛ ተነስቶ በ- በዛ ልብስ ከሰገደው ሰላቱ ጣሂር ነው ይላሉ يا أخي أنا أقسم لك والله برأيت عيني من تلعلم هذا ما سمعنا بهذا في الملة الآخرة إن هذا إلا اختلاق بلو ይህንን ድሮም ዛሬም ሰምተን አናውቅም ይሄ ደግሞ ከቂጣቸው ነው የወሰዱት ከቂጣቸው ጎትቶ ነው በግድ ነው ያስወጡት። በግድ ንግግር ነው ማለት ነው። አላም ላኛ ወድናል። ለምን ነው ለመስረጃ አቋላቸውን ይሄን ያህል ሹብ እንዲህ ያህል የሚከብድ ቃላቶቹን ይናገራል ለማለት ፈልጉ ነው ያመጣ ያመጣነው። እንዲህ አይነት ቃላቶቹን ይናገራል ብለን ነው እንጂ ንግግሩ ራሱ ይከብዳል። እንደውም ከአንተ በፊት አላህም ብሏል كبرت كلمة تخرج من أفواههم إن يقولون ما يقولون إلا كذبا እንደውም ከበድ ሆነች ማለት እኮ ነው። ከአፋቸው የምትወጣ ከምላሶቻቸው የምትወጣ ቃላት በጣም ከበድ ሆነች። ማ የቁሉን አይናገሩም እንደው ብቸኛ ቃል በመናገራቸው ኢላ ከዚባ ውሸት በስተቀር ይላል አላህ። ፈየቁሉነ አነ ልሙርአ ኢዛ ተሰርወለት ይላል። ሴቶቹ ደግሞ ሱሪ አድርገዋ ከወጡ ፈላ ሐረጃ ፍቂ ከራሳቸው አንቱም ሻፊ እናንተ ሻፊዎች ናቸው እንደ የአህባሾች አዎ ይላሉ እስቲ ሻፊያ ከተወቁት መጽሐፎቹን እስቲ ውስጥ እንደዚህ የምትለምጡ እስቲ እዩ ፊቅ ልሙብተዲ ማለት እኮ ነው የሙብተዲያዎች ፍቂ እንደዚህ ነው ገባ እንዴ ለዛ ምሳሌ እናመጠኑ እንጂ እንተናለም ኢያዘን ቢላህ بسبب الجهل والتعالي واضح ነው بسبب الجهل بلو በድንቁርና ምክንያትና ወተዓሉሚ መጽሐፎቹን ሳይና አይዋ ሳይቀራ ማለት እኮ ነው በሽ- ሼኮች ላይ ጀልሳውን ሳይመጣ ሐልቃውን ሳይመጣ እሺ فهذه القضايا ተዓሉም ራሱን ከፍ ማድረግ ነው ተዓሉም ማለት ከፍ ከዕልም ከፍ ከፍ ማድረግ فهذه القضايا عظيمة تحتاج እችኛው إلى ደግሞ ሹፍ تعلم. ትምህርትን ደግሞ ሐልቃ ሄደ ያላማማር ዝም ብሎ መናገር ያለ እውቀት መናገር فهذه القضايا እችኛ ደግሞ ጉዳዮች ወይም ደግሞ ጥያቄዎቹ በጣም ከባዶች ናቸው ታጁ ለተዓሉምን መማር ያስፈልጋል ዝም ብለህ አትናገር يقول الشيخ العلامة ص- أيوة صالح بن أثيمين صالح بن أصيمين سبحان الله لمن لزائه لماذا قلنا من لا لساتهم ولا تقل لا አትናገር ካንተ በፊት ደግሞ ለማዎቹ ያልተናገሩትን ዝም ብለህ ከራሴ አታውጣ ህክ ምን ህክመት ይህ ሰውዬው ረህ- ረሂመሁላህ ረህመተ ዋሲአን هو الذي فضح علماء المملكة የመምለካ ዑለማዎቹን ያናወረ ምንድን ነው ያና ዒብ ያደረገ ተፍዲህ ያደረገ ወይም ያዋረዳቸው ማለት እኮ ነው ዕልሙን በደንብ ፍቂህ ደግሞ ተምሮ ከነሱ በላይ ሆነ ዑለማ ሱዑድያ فقيه الأمة الإسلامية بلال فقيه دمو سلفيكي فرغو دمو كرن كافو شو سنناقرون لالو كرن كافو سنناقرون لالو ولا تقل ما لم يقل قبلك ما لم يقل قبلك كانت في الذي ديال تبالو نغر اندات الناقر ولكن خذ بقولهم واقتدهم ان وافقا يعني نسو نغرات ونسد نغر جن كغت امه نسو كغت امه متلاقال معتبر ተብሎ ይጠራል ይ ወኢላ ድቀትን ወኢላ ድቀትን ወኢላ ድቀትን ኢላ ተዓሉም ያስፈልጋል وإلى دقة የምትወስደው ነገር ጥርት ማድረግ አለብህ ዝም ብለህ ደግሞ كحاطب ليل كحاطب ليل መሆን አለብህም ማታውን ደግሞ እንጨት የሚሰበስብ እ ሸራሪትም ሸራሪትም ነው ወላ ደግሞ ዶሮ ካዘለ ወላ ኢባድም ምናምን ሰው ይመጣል ማለት እኮ ነው በዛ ውስጥ እሱን እንትና እ ወላ ተኩን ከሐጢበ ለይል ይበለው አንተ እዛ ላይ ዝም ብሎ አይዋ ማታ እንጨትን ቀን እያየው ነው ሽፍ ቀን እንጨቱን ደግሞ ሄዶ የሚሰል እ የምለቅም ያያል እንጨቶችን ስለቅም ያያል ማታ ደግሞ አይዋ ገመድ ይሁን አይዋ ኢባብ ይሁን አያውቅም خلاص ይሰበስባል አይላ እ ወላ ተረዊን ቀስታ ያስፈልጋል ስትማር መቸኮል ልብም ወላ حلم وأنات قال عبد الله بن أشج قال رسول الله صلى الله عليه وسلم إنك أيوة امرؤ فيك خصلتان عبد الله بن أشج النبي صلى الله عليه وسلم أنت وسط ሁለት ነገሮች አሉ أيوة الحلم والأنا أيوة ቀስተና ቀስ ብለህ መራመድና أيوة ህልም ሰብር አለ ሰብር አለክ ጥሩ ሰው ነው አለው አንተ ጥሩ ሰው ነው አትቸኩልም አለው መቸኮል በኸይር ላይ ያስፈልጋል ነገር ግን በመስረጃ ነው እንጂ እንዲህ አይደለም የላ ወይላ ተሰቡት ተይዋ ተረዊ ገብታል ተረዊ ማለት ቀስተ ዲቃማት ጥርት ያለውን ነገር እኮ ነው ወላ ተሰቡትን ከየት ነው ያመጣ ይሄንን ተነስቶ እንግዲህ ይናገራል qabrin keessa umarii maal jabboo keetichi da'aa godhe maal jedhe umariin qabri keessatti malakeeni man rabbu koo jettuuni maal jedhen jedhe andi daa'ii izi shahannus da'aa adargoo wallahi እኔ አለበት እኔ መዛለሁ የዛሬ ሁለት ዓመት ይሁን እኔ አላውቅም ግን አስታውሳለሁ ዑመር ብኑ ኸጣብን ደግሞ ማንኛውም ሰው ከሞተ ነክር ሙንከር ማምጣታቸው የታወቀ ነው አይደለም አይደለም ለይሰ አዎ طيب ነኪር ሙንከር ስማቸው ግን ሰምቷል እ ነኪርና ሙንከር የሚል እ ስም አለ ትክክለኛ ስም ነው ሰሂ ነው ይሄ አቋል ዑለማ ነው ንስብት ከማ አስበተሁም ዑለማዎቹ እንደተናገሩ ነው አይ ኺላፍ አንዳ እሷ ሻድ ናት ተው ዝም በል እሷ ቀውል ምናምን የምትላ ሻድ ነው ይሄ በእንትና ክታብ ውስጥ ነው ያየው አይደል አይ ምንም ታሰምች ነኪርና ሙንከር የሚለው ሰሂ መሆኑን እስካሁን አይ ቀውል ሻድ ነው አለው ላ ሐዲስ ላኪን ላይ አላየሁም። ሐዲስ ላይ የለውም ነገር ግን ቢተስሚየት ዑለማ ከአተር ነው እም ከአተር ነው ወማ ይቃሉ ደግሞ እነዚህ ዳኢፍ ምናምን ብለው የሚናገሩ ፈቀውሉን ضعيف ነው በለው እም ምን ላይ እም እንጀራ ኪታቡ ነው ይሄ እንትና ምንድነው ይሄ ሰንጀላ እንጀራ التعليق على كتاب عندنا ومن لا له على التعليق على كتاب القول المفيد تعليقه እዛ አለ የሼክ ሰማን ነው ታሊቁ ታሊቃ ተላ ታልኩት እዛ ላይ እስቲ ታሊቅ እንትን አድርጎታል። ነገር ግን ቀውል ነክር ሙንከር ወነኪር ማለት አቋ ዑለማ ነው። ከሀዲስ ውስጥ አልሰበትም። አንዳንድ ሀዲስ ደኢፍ መጥቷል ምናምን ብሎ ይናገራሉ። ፈቀውሉን ሻድ ነው። ያላ እሺ አልሙሂም ወደኛ እንመለስ ያ አኺ። ደግሞ የምትፈልገው ከሆነ ወለ መላኢካው ደግሞ በሀዲስ የመጣ ኻዝን ነው፣ ጅብሪል ነው ሚካኤል እስራፊል ነው እነዚህ የመጣው አዝራኤል የሚባልም አልመጣም አማ ብቻ ነው ይሄ ዝም ብሎ ተራ ህዝብ ነው የሚጠሩት እንጂ አልመጣም ዋደ ነው ይሄ አቋዊ ዑለማ ነው እንሺ ተተቅበል ወእንሺ ተተርፉድ አንተ ሁርያ አለው ነጻነት ነው ነጻነት አለ እዚህ ላይ ቃለ ዑመር ብን ደግሞ ቀብር ውስጥ ለመላይኮቹ ለናኪርም እና ሙንከሪም ይላል መን ረቡከ ካሉት መረቡኩማ እኔ የፈለኩ ለዚህ ነው። አንተ መንገድ ላይ ደግሞ እኛ ፈርሱን ጋልበን የምንሄደው ለያው ተነሱ ፈረሱን አቁምን አቁም አለን። ማን ነው? አቡ ፋጢማ። እሺ እ ማየት هنا أخذ هذا القول እኛ እሱን ለማለት ነው አይደል የምንሄደው? ማ ረአይና ያ አኺ ሸጃይነቱ የታወቀው ነው የሰሃቢው ናም ኢዛ ጠረቀ ዑመሩን ፈጀን ተጥርቁ ሸይጣኑ ፈጀን ገይር ዑመር ይህ ሀዲስ ነው ናም ዑመር ደግሞ የሆነ መንገድ የሚገባ ከሆነ ሸይጣን ደግሞ በሌላ መንገድ ትሄዳለች ሸጃ ነው በጣም እሱ አይደለም ይሄ ሀዲስ ነው የመሰበተው አማ ይችኛው ቀብር ውስጥ መረቡኩማ መረቡካ ካሉ በኋላ ረቢ አላሁ ወመን ረቡኩማ ብሎ የሚመለስ ከሆነ አላየው እኔ ሱነኑ ሲታ ውስጥ አላየውም ስኑ ስታል አልቀራ በነገራችን ላይ ዘከር የለም ብያለሁ ባለፈው። እውነት እኮ ነው፣ እውነት እኮ ነው ወላሂ እንዳለው። መቼም ደግሞ ዘከረ ሀቂቂ ይዛቸው አይደለም ሀቂቂ እሱ እኮ ነው። ይሄ ዝም ብሎ የሴቶች ነው እንጂ ያኛ ነው የፈለግነው። ምን ነው የሆነ ጀማም እያልኩ ነው። እነሱ በኦሮምኛ ጠይቁ እስቲ እስኒ እንጀን ያበው ለም ዘከረም ቁልፍ ለሁም ዘከር የላችሁም ብያለሁ ለሁሉም ተባለ። ወንድነትም ሁል ጊዜ እያልኩ ነኝ ማቅራ አላየም እንደዚህ የምትለን ቃል قرأت موطأ ابن مالك أيوة إمام أحمد مسندين قرأت له ديلامي بيتشا غنا لقرأ إن غنا هجي ديلامي مسند الدارمي ما رأيت ولا يوم لازم يبالغ أبدا يلم لا في كتب الشيخ الألباني ولا بتلاقيه متأكرته إن النزي لا يوم እንጃ ከየት እንዳመጡ አለው አላውቅም። ዳዒ ነው ግን አልጠየኩም። እ ايه الخلفاء الراشدون من يمثل؟ نزين على انا ايه الخلفاء الراشدون اللي إيه، ليمان محمد النجار የሚለው السنة አዘጋጀው كتابه طرو አይደለም خلفاء الراشدون صحيحነት የለም ضعيف አለበት خلفاء الراشدون خلفاء الأربع የሚለው የሙሐመድ ነጃር ነው። ታሊፉ ሙሐመድ ነጃር ነው። አዙን አዙን አዙን አዙን ضعيف ነው ኢላ ቀውለን ሰሒህን ወደኢፈን አንድ ላይ አጣምሮ ያመጣል። በል እሺ እ ወላ ተፈቡት ያስፈልጋል። ተፈቡት እ ተፈቡት ያስፈልጋል። እሱ ዳዋ ካደረገ በኋላ ከየት ነው? ምንድን ነው ኡስታዝ ሰላም እንዴት ነው? ሰላም አለይኩም እንዴት ነው? ነው። ሰላም እንዶ አክብሮ እንዴት ነው ትበሉ። እንዴት ናችሁ ነው እንደና እንደውትና እንዴት ናችሁ በላችሁና በሉና በሉና ከዛ በኋላ ቅድም ዳዋ ሲያደርጉ አይዋ አንኡም ዑመር ኸጣብ ደግሞ ለመላእክቶቹ መልስ ማስጣቱን በምን ላይ ነው ሀዲሱ ተይ ባላገ ጀዝባ ምናምን እሱ አስለ እንደዚህ የሚል ሰው ለሙብተዳ ነው እንጂ ጥሩ አይደለም። ዕልሙን ደግሞ እየጋረደ ነው እየሸፈነ ነው ዕልሙን ማልጃ ይቻላል። ናም አይማዎቹም በመናተ ይቻላል። ናም ፈላ ሐረጅ ምንም ረአይቱ ሼክ ተይሚያ ወመረተን ሼክ ባዝ አይቻሉ። ናም በእነሱ በሼክ ተይሚያ አልቃውኝ ባል አልነገርኳችሁም ተጀሉና ايوه لا ابن الشيخ شيخ الاسلام تيميه አይቻለሁ ናም هل الكتاب الذي ألف في سيرة الصحابة موجودة؟ من هل الكتاب الذي ألف في سيرة الصحابة فقط؟ ايوه في الصحابه نعم الخلا دكتور محمد رأفت الباشا ايه ጥሩ ኪታብ ጥሩ ነው ሱር من حياة الصحابة ጥሩ ነው በጣም ዑለማዎች ዘንድ ነው በጣም ዲቃ ሆኖ ተመረምሮ የወጣው የወጣው ይህ ኪታብ ጥሩ ነው ሱር من حياة الصحابة የሚል ጥሩ ኪታብ ነው ايوه دكتور محمد رأفت الباشا صور من አምባሻ አይደለም رأفت الباشا <laughs> ايه دكتور دكتور محمد رأفت الباشا الباشا ايه صور من حياة الصحابة ጥሩ ነው ኪታብ ከዚህ ጋር ደግሞ ጥሩ አይደለም ሪጃሉን ሐውለ ረሱል የሚል አንዳንድ አለው የኻልድ ሙሐመድ ኻልድ ጥሩ አይደለም ኤይ ኤይ መስሪ ነው ኢኽዋኒ ነው ሪጃሉን ሐውለ ረሱል የሚል እዮ የሚል ክታብ አንዳንድ እይ ضعف አለበት ከዚህ ጋር አያይዘው ሰደው رجال حول الرسول የሚባል ክታብ የሚል ክታብ ያበጀው ታሊፉ خالد محمد خالد الإخواني البحت أيوة والكتاب عند ጥሩም ቢሆንም አንዳንድ ደግሞ أيوة ራጂ ያልሆኑትን ነገር ስለሚያመጣ ጥሩ አይደለም ዶክተር መሐመድ መሐመድ ረአፈት አልባሻ እሺ بل قرأ أنت لأن العقيدة هي الأصل ولا تثبت كيف نعمل والله تبارك وتعالى شيك ياي عن رسول داين وتعلم الله النزيل عليه والله تبارك وتعالى يقول يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا وفي قراءة لعبد الله بن مسعود فتثبتوا لذا قرار قراءات شاذة واضح إذا يا سلام مرقاقت ከየት ነው ያመጣው? ማን ነው ያለው? በየትኛ ክታብ? ጁዝኡስ፣ ሰነዱስ፣ ሰፋስ? ሰውየው ድንገርግር እስከሚለው ድረስ ለካ ዝም ብለህ ከቂጥ ነው ያወጣ ብለው እሺ፣ ከዛ በኋላ ይመተኛል ምናምን ብለህ ከፈራ ነው እንጂ አይጥሩ አይደለም። በሻድ ቅራቶች ማሰገድ አይቻልም። በቁራ ሰብአ ማሰገድ ይቻላል። ነገር ግን ለኡማ ሰግዶ ለኡማ ለኡማዎቹ ተነግሮ ነው አሳውቀው ተነስቶ ግን ለሃለ ግን والنجم إذا هوي ما ضل صاحبكم وما غوي እያለ ቅራአ ወርሽ እንደዚህ ያለው ለሰው ሳነ ሰዎቹ ድንግርግር እንዳሉም ወዐዘሩሁ ወነሰሩሁ የምለው ቅራአ ናፊ አንቃሉን እችኛው እነዚህ ግን ናም ሰሂያ ነው ቁራው ሰብዓ ሰሂያ ነው ቢሉገቲን ሰብዓ ነዘል القرآن على سبعة أحرف የምለው በሰባት ቋንቋ በሰባት ፊደል ነው የወረደ የምለው በሰባት ቋንቋ ነው ብሉገት ቁረይሽን ሉገቱ ኪናና ሉገቱ አዝድን ሉገቱ በኒ ሱለይሚን ወጣይኢን አይዋ ثم ምንድን ነው ሁለቱን የቀሩ ምንድን ነው ላ በልሽ ይበቃል አዎ አዎ እያልኩ ነው ሰለቀ ረሱሉላህ ይህን ስንበለው እሺ ለኡማ ካልነገሩ አይቻልም። ፈጽሞ ለውማ ካልነገሩ አይቻልም። ምን ጅማ ጅማላ ጅማላቱ ሱፉር የሚል እዚህ ሰውዬ ጅማላቱ ሱፉር ናም አለ መቀላቀል ይቻላል? መቀላቀል አይቻልም። የቀላቀለ ነው የሚያሰግድ ምን ዕልም ማነሱ ነው መሰለኝ። ወላሁ አለም ዕልም ማነሱ ነው በለው። መቀላቀልም መልክ የውም ዲን አለ አሁን ቅራው ይ አይዋ እዚያ መቀላቀል አይቻልም ፈጽመው ሰዎቹ ድንግርግር ማሙቾ ስለም ማሙዎቹ ስለምሉ አይቻልም እኔ አይደለም ያልኩ من هو أكبر مني سنا وعلما وفهما شيخي وعلامة شيخ محمد علي آدم الولوي طول الله عمره أصلا አይቻልም አሉ فإذا رأيتموه نصيحة አድርጉለት የማይቀበል ከሆነ ተው خلاص ሌላ ሰው እንዳሰግድ ማድረግ ነው ገባ እንዴ አልገባም لأن العقيدة هي الأصل አቂዳ ደግሞ ለምንድን ነው አስል ናት ደግሞ አቂዳ መሰረታዊ ናት እሷ ደግሞ وأي خلل ወአዩ ወአዩ ኸለሊን ኸለሊን ማንኛውም ቀዳዳ ደግሞ ማንኛውም ስተት ደግሞ ቀዳዳ በለው ኸለል ማለት የምትለው ቃል እነዛ ነው ማንኛውም ኸለል ወይም ደግሞ ቀዳዳ ወይም ደግሞ ማንኛውም ስተት ሹፍ አይዋ ፈኸለሉን ፊ ሃዛ ማንኛውም ቀዳዳ ወይም ማንኛውም ስተት አይዋ በአቂዳ ላይ የመጣ ሆነ አቂላን ደግሞ እንደሚያበላሽ ያውቀው ይሄ ደግሞ ይሄ ሁሉ ደግሞ ያሳለፍነው ደግሞ አይዋ ሐስሉ ምንድን ነው እስተኽላስ ኩለሳ ምንድን ነው ጭብጡ ማለት ነው ምንድን ነው አቡ ፋጢማ ማጠቃለያው ማጠቃለያው ነው ላለ ሙምኪን ይሄ ማ- እኔ እሱ ነው የሚያ- የሚያ- የሚያበልጠው ራጂሆች አይዋ ና እኔም ተቀበለ ራጂሁ ነው እሱ ነው ማጠቃለያ እሺ እሺ خلاف الناس خلاف الناس في في رؤية الله ايش يوم القيامة فالله لا يرى في الدنيا والله لا يرى في الدنيا وإنما يراه المؤمنون في الآخرة ويهجب عنه الكافرون بل ايش عنه الكافرون ካፍሮቹ ከነዚህ ደግሞ ይወገዳሉ እሺ قوله ይሄ والإيمان ይሸፈናሉ በሉ بالرؤية يوم القيامة. ይሸፈናሉ ካልኮ እሺ እ قوله والإيمان بالرؤية يوم القيامة እ لماذا قال يوم القيامة لأنه لا يرى جل وعلا في الدنيا ምንድን ነው ባንዲራ قوله بل الشيم قوله والإيمان بالرؤية يوم القيامة لماذا قال يوم القيامة ولا لغيرا أنا أتيتي بيتنا كسين كيوانا مقاعد ايه ما اين لغيرا أسين أسين هنا أنا دروه ديوتي سين أو ساكي أنا بسيا باسو سين كيوانا قدر الله هز قباتشو سنين وسي أما مكينة دكتور لتفه ها مكينة أو ساكن يريدون أن يعيدوا الآلة الجاهلية القديمة نعم. እንጨት አወጥቶ ይሄ ሲንቄ ይባላል። አለ። እነዚህም ይባላል። እንደዚህ ዝናብ ስጠን እያሉ የሚወጡን እኮ ነው። አላህ አላህ ደግሞ እነሱ ሳይለምኑ አፋቸውን ደግሞ በገደል ውስጥ አላህ አስገባቸውና ወላሂ አላህ በራሱ ራህማ ሰጥቶልናል። ቃል ነቢዩ ስላ ሰለም በዓደ ከቆዩ በኋላ ነቢዩ ስላ ሰለም ዝናብ አጥተው ከቆዩ በኋላ አንድ ቀን ዘነበላቸው። ፈኸጠባ ተነስተው ኹጥባ አደረጉ። ወምንሁም በዚህ ማታ አለው من عباده تبارك وتعالى من أمسى كافرا من أصبح كافرا كافر هنا يدرس الله من قال مطرنا يا لو سودمو إنيا ماتا ذنب لنال بالله سم يالو فهو مؤمن بالله ومؤمن بالنوء أيوة أيوة وكافر به نامدنو بزاني كفروا ما تكونوا ሌሎቹ ደግሞ ምንድነው አ- በኡርጅ ወይም ደግሞ በጨረቃ ወይም ደግሞ በከዋክብት ደግሞ አይዋ የዘነበልን በዛ ያሉ ሰዎች አይዋ ከፈሩ ቢሂ ወአመኑ አይዋ በነው ማት እኮ ነው ያ ዘንብላ እኛ አመና ቢሂ ወላሂ እኛ አሁን እንደዚህ ታያለ እንደ ሱብሃንአላህ የአንተ ሽንት ነው እንደዚህ ያደረገው እንደ የእሷ ሽንት ነው ወላሂ ለን يستطيعون በል እሺ ያለው لماذا قال يوم ها؟ القيامة ايه maal jette إلا ما لي آية تو ساكن ربي شاباس نما رافو تنلتين نايا كجأن إيه دلتين نايا يعني بر نما رقلت طرو نجار دلتين نايا مبالو نما نو بأمارنيا ጥሩ ነገር እየሰራችሁ ነው ካላልካቸው አታልፍም ደግሞ ወይም ያሳስራሉ አይዋ እንደዚህ ያደርጋሉ ማለት እኮ ነው የፈለጉትን ነገር የፈለጉትን ነገር ካሉ እዩ ጥልቴ እና ማለት ጥሩ ነገር እየሰራችሁ ነው። እንዲህ ብትር አይዋ ብትሯን ይዛችሁ ደግሞ እንደዚህ አይዋ ማሄዳችሁ ጥሩ ነው ብለ ማለፍ ሐራም ነው ይባላል። አየ ክልመትን ወአመረታን እንጀቾን እንበቀው አይቻልም። አይዋ ካኑ ከማ አታ ፊል ሐዲስ ቀርቡ ለው ዱባ አሉ። ይሄንን መንገድ ደግሞ እናሳልፍም። አይዋ የሆነ ነገር ቁኑባን አምጣ አሉት። የለኝም አለ ወለው ዱባባን ዝምብም ቢሆን ቃለ ፈቀረበ ፈመዳ ይሄ ዝንብም አመጣና መንገድ አለፈ ደከለ ናራ ያችኛን ደግሞ ቁርባን ስላመጣው ደግሞ ዝንብም ቢሆን አላህ ነው የሻረከው ያጋራው ማለት እኮ ነው ዋደ ነው ያኛ ደግሞ ቀርብ ለሁ ወለው ዱባማን አሉ አላመጣም አሉ እንዶ ዝምም ዝምብም አላመጣ አሉ ፈቀተሉሁ ፈካነ ምን አህል ልጀና እልቴድ እነ የቻ ኢያዘን ቢላህ እንደዛ ካልከው ጥሩ ነገር እያሰራችሁ ነው። ይህንን ብትር ደግሞ ስታዋዘውዙ ዝናብ ይመጣል ካልካቸው ደግሞ ሆባ ማለት አንተን ደግሞ አይዋ ሸኝተናል፣ በጥሩ ነገር ነው አንተን ሸኝተናል ይለፍ ይላሉ። ኢያዘን ቢላህ አይዋ የፈለጉትን ነገር ካሉ ደግሞ ኩድ ላህ አው ሁዝሁም አንተ እኔን የምልህ ከፈለግኩ እነሱን ያዝ፣ መንገዳቸውን ተከተል ላኪነከ ቱዓቀቡ ፊ ዱንያ ወልአኺራ في الدنيا بالشرك وفي الآخرة بالعذاب نو فليحذر الذين يخالفون عن أمره أن تصيبهم فتنة وهي شرك أو يصيبهم عذاب أليم ياذا بالله جلاسك وأبوه قلت إنان سيهانيات كونكا يرين جماعة أمان بالك يرين يا إيه؟ إيه أبان كزرين بالك تي دلت ولقيت نونيتي اجي سابك يرين حركة دوبس يعني لا يدم ትታሰራለ ትወጣለ ምንም አይገሉም ደግሞ ለምን መንግስት <laughs> አይዋ በአሁኑ ሰዓት በዚህ ላይ ጀግና ነው። ሰውን የገደለው ባህራ ላም ጀግና እኮ ነው። ሰውን የገደለ እንድታሰር አይ ወሰላለ ማችን አንተ ሰው አልገደልክም፣ የተወሰነ ቃላቶችን ታስረ ትወጣለህ ነው ዘላዛና የተናገርከው። ዋድህ ነው ያ لماذا قال يوم القيامة ለምን ነው ያለው لأنه لا يرى جل وعلا አይ ወላ ያለበት ምክንያት ምንድነው አላህ ደግሞ በአዱንያ ውስጥ ስለማይ ስለማይታ ነው እንደዛ ያለው እሺ قوله يرون الله عز وجل بأعين رؤوسهم ማለት ምንድነው قال بأعين رؤوسهم نفيا لتأويل الذين يقولون نفيا ውድቅ ለማድረግ ምን የሚሉ ሰዎች በቀል በልቦቻቸው አላህን ማየት ይቻላል ለሚሉ ሰዎች ነው እንጂ አይዋ ለያ አይደለም ማለት እኮ ነው አላህን ቂያማ ቀን ደግሞ የሚያዩት ሙእሚኖቹ አይዋ በልቦቻቸው አይን ነው እንጂ አይዋ በዚህችኛ አይን አይደለም ለሚሉ ሰዎች ላይ ረድ ለማድረግ ፈልጎ ነው እሺ الذين يقولون معنى يرون ربهم እም أي بقلوبهم لا بأبصارهم እንደዛ የሚሉ ሰዎች አሉ ማለት እኮ ነው። አላህን ቅያማ ቀን ደግሞ ማየት አይቻልም በምን በስተቀር በምን በስተቀር ያኪ በልቦቻቸው በቀል በስተቀር ማታች ያለ ለሚሉ ሰዎች ሙብተዲዓ ላይ ማለት እኮ ነው። የነብዩን ሰለላሁ ዐለይሂ ወሰለም ሱናን የማይወስዱ ትክክለኛን የቁሉም ቢአልሲነቲሂም ማ ለይሰ ፊ ቁሉቢሂም በልቦቻቸው ደግሞ የነብዩን ሰለላሁ ዐለይሂ ወሰለም አይወ ወዝደናል፣ ተቀብለናል፣ ተከትለናል። ወላኪን ቢልአማል ስራውን ደግሞ ሲያተግብሩ ደግሞ አይወ ተቃራኒ ነው። ያዘን ቢላ ላቡድ አን የስአል ቢድዓውን የሚሰራ ሰው ደግሞ ሳይሰራ በፊት ደግሞ ዑለማዎቹን ሄዶ መጠየቅ አለበት። እኔ እየሰራው ነገር ደግሞ ትክክል ነው አይደለም ብለው የለሽም ቀውሉሁ ወሁወ ዩሐሲቡሁም ቢላ ሐጅብን ወላ ተዝሊም አይ ፊ የውም ልቅያመቲ አይ ፊ የውም ልቅያመቲ ዒንደ ምን ቋንቋ ነው እስቲ ይሄ አንተ ምን ቋንቋ ነው ትግረኛ ነው የምታውቃለም ወይ ሌላ ሰምጡ ከመቆለቆቹ አላህ አያለም አንተን ራሴ በትግረኛ ያናገራል ወይ ካልኩ ምንድን አልኩ ወይ ጾበካል አላህ ያውቃል ወላሂ የማያውቅ ቋንቋ የለም ወይን ካነ ፊል ጀነ ላ ያዕለሙ ነው ታዲያ የጀነቶቹ ደግሞ ቋንቋቸው ደግሞ አረብኛ ከሆነ ሌላ ቋንቋ አያውቅም ማለት ነው የሚሰጠው ደንዳታ ላ ሁሉም ቋንቋ ያውቃል ወምን አያቲ ወእክትላፉ አልሲነትኩም እ እ አይደ ይብላል እሺ በል يخلو العبد بربه የክሉ አብዱ ባሪያ ደግሞ አላህ ይዞ ወደዛ ይወጣል አላህ ባሪያ ነው እዚህ ላይ ሹፍ عند الحساب يخلو العبد لم يعلم يخلو العبد بربه አላህ ደግሞ ባሪያ ከአላህ ጋር ብቻ ይሆናል። እሺ ወዩሐሲቡሁ አንተ ይገመግመዋል። እንዲህ ቀን አልሰራም፣ በዛ ወር አልሰራም፣ በዛ አመት አልሰራም። ተነስ ቀጻ አንተ ምን ነው ይዳበልታል እንዴ? ስለትና ረከው እንዴ እ ዋضح ነው እንዴ ብሉገቲ ለቲ ለፋማ ሹፍ بلغة التي يفهمها إن كان يعلم اللغة الأورمية أورمية مياقوب أورمية من مال مال دل دلديتا أمارنيا مياقونا من دنا يسرع كذب فيت وإذا كان العربية ماذا كنت تعمل أيوة إلى آخر أيوة لا ليس بينه وبينه ترجمان منم دمو سيما بل ويم دمو أسترغامي يلم ቱርጁማን ማለት ወለዚ የንቁሉል ማዕና ትርጉሙን ደግሞ ከአንድ ግሉ ከአንድ ቋንቋ ወደ አንድ ቋንቋ የሚያዞር ደግሞ ወይም ቼንጅ የሚያደርግ ነው። አለይሰ ከዛልክ በያዜሺ ከሊየንቁሉል ማዕና ምን ሉጋ ልእንግሊዝያ ሉጋ አረብያ ከአረብኛ ወደ ከእንግሊዝኛ ወደ አረብኛ ደግሞ ትራንስሌሽን ትራንስሌሽን translation ወይ ምንድን ነው? طيب እሺ أو العكس ወይም ደግሞ ከአረብኛ ወደ እንግሊዘኛ لغة ደግሞ ቋንቋዎቹ ደግሞ በርከት ያሉ ነው። ደግሞ حصر የለውም ማለት ነው። በኢትዮጵያ ስንት ቋንቋ አለ? ወደ 80 ምናምን እያሉ ነው። 40 ነው ስንት ነው? አላህ ደግሞ ትክክለኛውን የነቢዩ صلى الله عليه وسلم መንገድ ደግሞ أيوه በትክክለኛ የምትከተል አላህ አድርገን ቢድአን የምንሰራ አላህ አደርገን አይ የላ ይበቃል። ወላሁ አለም وصدق رسول الله صلى الله عليه وسلم እም ያኛውስ ክታቧ ቀረች እም እም ይህ ለማን ለኔ ያወጣው ለእኛ ነው ያመጣው እ كان كده قال لي نبرتني يا لا سبحان الله ماذا قلت لك لا لا ماذا قلت